الحمد لله والصلاة والسلام على رسول الله صلى الله عليه وسلم اللهم علمنا ما ينفعنا وانفعنا بما علمتنا وزدنا علما اللهم اغفر لنا ولمشايخنا ولمن تعلم منا فبعد فيقول المصنف رحمه الله تبارك وتعالى التسليم مؤلف والله إذن الله تعالى صلى تسليم يا ورال تسليم مالك يمجرشوا صلاة ስናበቃ የምናደርገው አሰላሙ አለይኩም ወረሕመቱላህ አሰላሙ አለይኩም ወረሕመቱላህ ብለን የምንለው ተስሊም ይባላል ثم يسلم تسليمتين عن يمينه وعن يساره ሁለት ተስሊምን ከዛም ይላል በስተቀኝና በስተግራው ይላል እንግዲህ የሶላት አስተጋገድ ሁኔታ ከተክቢር ይዘን አላሁ አክበር ብሎ ሰውየው ካለበት ጀምሮ እስከ ሰላም አለይኩም ወራህመቱላህ እስከሚለው ደርሰናል ማለት ነው። ይሄ ተስሊም በቀኝና በግራ በኩል አሰላሙ አለይኩም ወራህመቱላህ ሰላሙ አለይኩም ወራህመቱላህ ይባላል። فيقول السلام عليكم ورحمة الله روى مسلم عن جابر بن سمرة رضي الله عنه إنما يكفي إنما يكفي أحدكم أن يضع يده على فخذه ثم يسلم على أخيه من على يمينه وشماله إنما يكفي أحدكم أن كو يمي بكاتشو من بيادة القنويلة أن يضع يده على فخذه يصن الجن ليانورنو ليستمتنو على فخذه بچنو ليه ثم يسلم على اخيه ከዛ በወንድሙ ላይ አሰላሙ አለይኩም ይላል من على يمينه በቀኝ በኩል ያለው ሰው ላይ እናም ወሽማሌህ በግራው በኩል ያለው ሰው ላይ ይላል እንግዲህ አሰላሙ አለይኩም ወራህመቱላህ ብሎ በቀኝና በግራ በኩል እንደሚዞር ነው ይህ ሐዲስ የሚናገረው ማለት ነው وإن زاد في التسليمة الأولى وبركاته أحيانا فلا بأس አንዳንዴ በመጀመሪያው ሰላምታ ላይ ወበረካቱሁ የሚለውን ቢጨምር ችግር የለው አሰላሙ አለይኩም ወራህመቱላሂ ወበረካቱሁ አሰላሙ አለይኩም ወራህመቱላህ እንዲህ ማለት የመጀመሪያው ላይ ወበረካቱሁ የሚለውን ቢያስገኝ ችግር የለው ረዋሁ አቡ ዳውድ ይህንን ደግሞ አውርቶታል አቡ ዳውድ የሚባለው ሙሐዲስ ረሒመሁላህ ሚን ሐዲስ ዋኢል ብን ሑጅር ረዲየላሁ ዐንሁ ከዋኢል ብን ሑጅር አውርቶታል وينبغي يقبل أن يلتفت لزور حتى يرى بياض خده في اليمين والشمال حتى يرى اسكميستاج درس بياض خده የጉንጩ ንጻት ይብሎ ማለት ይሄ ጉንጩ ሰውየው ቀይ ከሆነ ማለት ያ እስከሚታይ ድረስ ወሽማል በግራም በኩል እንደዚሁ ይሄ ቀላቱ እስከሚታይ ድረስ የጉንጩ ቀላት እስከሚታይ ድረስ በያዱ የሚለው እሱም ነው። ወደ ግራም እንደዚህ መዞር አለበት። ከኋላ ያለው ሰው ምኑን እስከሚያይ ማለት ነው፣ ጉንጩን እስከሚያይ ወደ ግራውም ሲዞር ልክ እንደዛው በዚህ በኩል የኋላ ያለው ሰው ጉንጩን እስከሚያይ ድረስ መዞር አለበት በደንብ ዞር ይባላል ማለት ነው ይህንንም እንደዚህ ዞር روى مسلم مسلم ورطوتال عن سعد بن أبي وقاص رضي الله عنه كسعد بن أبي وقاص اللهم الكام ولتنا كنت أرى رسول الله صلى الله عليه وسلم يسلم عن يمينه رسولنا عليه الصلاة والسلام سلام سلوا يتشوالله بكأن بكلاتشو وعن يساره كقرى بكلاتشوم حتى أرى بياض ኸዲሂ የጉንጫቸውን ቅላት ነጭ ማለት ይሄ በያዝ የሚባለው በጣም ሰውየው ሲቀላ ያለው ነው እንጂ ነጭ ሆኖ አይደለም። መቼም ነጭ የለም። ብዙ ጊዜ ሰለላሁ ዐለይሂ ወሰለም ቀይነት ወደ ነጭነት ይሄደ በጣም የቀላ ስለሆነ ለዛ ነው በያዝ የሚለው። ቅላታቸውን በጣም እስካየሁት ድረስ ይሄ የጉንጫቸውን ቅላት በደንብ እስካየሁ ድረስ ዞሩ ይላል። በቀኝ በኩል በግራም በኩል እንዲህ ነው የሚዞረው። وهذا علامة ይህ እንግዲህ አሰላሙ አለይኩም ወራህመቱላህ ብሎ በዚህ አይነት ሲዞር ምልክት ነው على انقضاء الصلاة صلاة ማለቁን ولكن ነገር ግን ደግሞ ولكن بهذا الدعاء المخصوص ማለቅ ያለበትና የማለቁ መጠቆም ያለበት በዚህ በተነጠለ በሆነ በተገደበ የሆነ ዱዓ ነው ሰላም አለይኩም ወራህመቱላህ በሚለው እንጂ መጨረሻ ላይ ሱብሃንአላህ ሱብሃንአላህ ብሎ ቢል አሁን ይሄ አይሆንም ገባናለም ሰላም አለይኩም ወራህመቱላህ በሚለው በዚህ በተኸሰሰ በሆነ ዱዓ መሆን መቻል አለበት የሚጨረሰው በመጣው ነው የሚሆነው ማለት ነው الأذكار بعد الصلاة صلاة صلاة ጨረስን ታዲያ የምመክረው ምንድን ነው እኔ አሁን እዚህ ልጨርሰው እንጂ ከመሀከላቸው ይቀራል፣ ያረፈዳል ያልመጣል ይህንን በደንብ አድርጎ የተቀዳውን ወስዶ ማድመጥ በደንብ አድርጎ ሶላት አሰጋገድ ስለሆነ አንድ ሰው የሚሰግደውን ሶላት ማወቅ ነው ይሄ አንገብጋቢ ነገር ነውና ወስዳችሁ አድምጡ ማለት ነው አንደኛ يستغفر ثلاثا ሶስት ጊዜ እስትግፋር ያደርጋል አስተግፊሩላህ الله استغفر እንዲህ ብሎ ማለት صفو الله شهد والحكمة من الاستغفار كاستغفار حكمة ومدن أستغفر الله ما بمال أسأل الله أن يغفر لي الله سبحانه وتعالى طيق والله يمري الدعاء ماله أستغفر الله مالتي يعني. والحكمة من الاستغفار بعد الصلاة كصلاة بوهلا لك عندك الرساء أستغفر الله بلو لبت بالتبب أن الإنسان لا يخلو من تقصير في صلاته عند ثوب صلاته وسط የተለያዩ ክፍተቶችን ከማምጣት ያገለለ አይደለም። የተለያዩ ጉድለቶችን ከማምጣት ያገለለ አይደለም። ስለዚህም فلهذا شرع شرع له أن يستغفر ثلاثة ሶስት ጊዜ እስትግፋር ማድረግን ተደነገገለት ማለት ልክ ሰላቱ እንዳለቀ አልহামዱሊላህ ቢል አንድ ሰው ስህተት ነው የሚሆነው ገባናል ከነብዩ ሰለላሁ ዐለይሂ ወሰለም የመጣው ምንድነው እስትግፋር ነው አጥፍቶ ሊሆን ይችላል ይህንን ሰላት ሲስግድ ከዛ በኋላ አልহামዱሊላህ ይቀጥላል በቦታ ይመጣል ተባራላ خير وعن ثوبان رضي الله عنه كثوبان اللهم الكامثر لتنا قال كان النبي صلى الله عليه وسلم إذا انصرف من صلاته استغفر ثلاثة رسول صلى الله عليه وسلم كصلاة التوبة جرس بذي استغفر ثلاثا ሶስት ጊዜ እስትግፋር ያደርጉ ነበር ሰላተ ማለት ሶስት ጊዜ እየደገሙ አስተግፊሩላህ አስተግፊሩላህ እያሉ ሶስት ጊዜ وقال ከዛም ይላሉ وقال ይሉ ነበር اللهم أنت السلام ومنك السلام تبارك يا ذا الجلال والإكرام ይህንን ይላሉ اللهم ጌታ አላህ ወይ أنت السلام أنت ነህ ሰላም እንግዲህ የአላህ ስብሓንሁ ወተዓላ ስም አንዱ ምንድነው አሰላም የሚለው ስም አሰላም የሚለው ከአላህ ስሞች ውስጥ አንዱ ነው ከባህሪያቱ ደግሞ አላህ ስብሐነሁ ወተዓላ ሰላም ተጪ ነው። ይሄ የአላህ ባህሪ እሱም ከተለያየ ከሆነ ጉለትና ባህሪ ከተለያየ ጉለት ካለው ባህሪ እንዲሁም እንከን ካለው ባህሪ የጸዳ ነው፣ ሰላም የሆነ ነው። ይሄ የአላህ ባህሪው ነው። ሰላም መሆን የአላህ ባህሪ ነው። ሰላም መስጠት የአላህ ባህሪ ነው። ባህሪው ነው። ከስሞቹ አንዱ ምንድነው? አሰላም የሚለው ስለዚህም አላሁመ ጌታዬ ሆይ አላህ ሆይ አንተ ሰላም አንተ ሰላም ነህ ከስም ውስጥ አሰላም የሚለው ያንተ ስም ነው። እናም ሰላም ካንተ ነው። ወሚንከ ሰላም ሰላም ካንተ ነው። ተባረክተ ያ ዘል ጀላሊ ወልኢክራም ተባረክተ አንተ ጠራህ ጠራህ ከፍ አልክ ያ ዘል ጀላሊ የልቅና እና ወልኢክራም የክብር ባልተቤት ወልኢክራም የክብር ባልተቤት ማለት ሙእሚኖች አላህን ስብሓነሁ ወተዓላ ያከብራሉ። ስለዚህም የክብር ባልተቤት ነው አላህ ወይም ደግሞ እሱ ሙእሚኖችን ያከብራቸዋል። ይሄ ጀነት ራሱ ምንድን ነው የሚባለው? የክብር ሀገር ነው የሚባለው። አላህ ስብሐነሁ ወተዓላ የሚያከብርበት ሀገር ነው። ስለዚህም አላህ ስብሐነሁ ወተዓላ እንደሚከበረው ሁላ አክባሪም ነው። ይሄ ኢክራም ያዘል ጀላል ወል ኢክራም የሚለው የማክበር ቤት ሲባል አንተ ሙእሚኖችን አክባሪ የሆንክ እናም ደግሞ ሙእሚኖች ልብ ላይ የምትከበር የሆንክ ማለት ነው። ሁለቱንም የያዘ ነው። وسئل الأوزاعي كيف الاستغفار استغفار እንዴት ነው ተብለው ተጠይቀው الإمام الأوزاعي رحمه الله ስላላ ከሚባሉ የሰለፍ አይማዎች ውስጥ ነበሩ فقال تقول أستغفر الله أستغفر الله እንግዲህ አንድ ሰው በራሱ አካሄድ እስትግፋር እንዳያደርግ ነው ገባን አይደለም እንዴት ነው እስትግፋር የሚደረገው ይጠየቃል ማለት ዝም ብሎ አንድ ሰው ብድግ ብሎ አንድ ነገር ሰማሁ ብቻ ብሎ በራሱ አሁን ሰዎች ጋር ያለው አንድ ችግር ምንድን ነው የሆነን ነገር አለመስማትን ብቻ ሳይሆን ከሰሙ በኋላ አፈጻጸም አይጠይቁም። እንዴት ነው መፈጸመው? ይህንን ነገር እንዴት ነው መፈጸም ያለብኝ? ዝም ብለው በራሳቸው አረዳድ ይፈጽሙታል። ይህም ሌላ ችግር ነው። የመጀመሪያው የመጀመሪያው መደረግ እንዳለበት እንደተማሩት ሁላ አደራረጉንም መማር አለባቸው። ገባናል? ሰላት መስገድ እንዳለባቸው አመኑ። ናም ሰላት ሲሰግዱ ግን አስተጋገዱን ቀይረው ሰገዱ። ሁለተኛ ችግር ነው። ሁለቱም ነው መስተካከል ያለበት ነው። ገባናል? መጀመሪያ ማወቅ ያለብንም ማወቅ አለብን። ሁለተኛ ደግሞ የዛን ያወቅነውንም ነገር አተገባበር አሁንም በደንብ ማወቅ ይሄ ሁለቱም አስፈላጊ ነው። ይሄ ባለመኖር የተነሳ ብዙ ችግሮች ነው የተከሰቱት ማለት ነው። እዚህች ኡመተ ዳዕዋ ላይ ወይም ደግሞ ኡመተ ልኢጃባም ጭምር ላይ ማለት ነው። ወለሁ አን አይሸተ ረዲየላሁ ተዓላ አንሃ ከአይሻ አላህ መልካም ስራዋን ይረላትና እነ ነቢይ ሰለላሁ ዐለይሂ ወሰለም ኢዛ ሰለም النبي صلى الله عليه وسلم السلام عليكم ورحمة الله بألو كذي إيه؟ لم يقعد إلا مقدار ما يقول وذكرته لم يقعد أي كمة منبرة إلا مقدار ما يقول يميل ثن يأكل انجي وذكرته كذيه من ذكاج من ميلون النبي صلى الله عليه وسلم زوره ونبذي وذا قبلة سكمته أهون قريه في اللفت يستقره وسو في تون وذا قبلة أزرون يستقره نزيك أستقره وهلا أستغفر الله አስተግፊሩላህ አስተግፊሩላህ اللهم أنت السلام ومنك السلام تباركت يا ذا الجلال والإكرام ይሄንን የሚልበትን ቀድር ብቻ ነው ወደ ቂብላ መዞር ያለበት ከዛ በኋላ ወደዚህ መዞር ያለበት ከዚህ በኋላ ወደ ቂብላ መዞሩ ከራሃነት አለው ይህንን ከተናገረ በኋላ አስተግፊሩላህ አስተግፊሩላህ ሶስቴ ካለ በኋላ اللهم انت السلام የሚለውን ችን ካለ በኋላ ወደዛ ዞሮ ዝም ብሎ ማለት ነው መቀመጡ ይጠላል ለምንድን ነው የሚጠላው? ኢማሙ ሳይዞር በፊት ኢማሙ እንደዚህ ሳይዞር በፊት ከሙሰሊዎች ውስጥ እዚህ ከሰገዱት ውስጥ ተነስቶ መሄድ ይጠላል። ኢማሙ ሳይዞር በፊት መነሳት ይጠላል። ስለዚህ ሰዎች ምን ላይ እየጣለ ነው ማለት ነው? ይሄ ሰው ከራሃ ላይ እየጣለ ነው። ወማ አዳ ኢለል ከራሃ فهو مكروه ወደ ተጠላ ነገር ደግሞ የሚወስድ እሱም ራሱ ይጠላል። ስለዚህ ኢማሙ أستغفر الله أستغفر الله أستغفر الله ሳይል መዞር የለበትም አንደኛ ነገር አስተግፊሩላህ ሳይል መዞር የለበትም አስተግፊሩላህ ሶስት ይላል ከዛ በኋላ አላሁመ አንተ ሰላም የሚለውን ከጨረሰ በኋላ ቶሎ መዞር አለበት ቶሎ መዞር አለበት ኢማሙ ደግሞ ሳይዞር ተነስቶ መሄድ የተጠላ ሳይዞር ሳይዞር ነው ያለው አይደል ከዞረ በኋላ ያ ችግር የለውም እንደ ሐጃው ግን ሰውየው ሰዓት ካለው ምንም የሚያሮጥ ነገር ከሌለበት ቀስ ብሎ ዘክሮ ዚክሮቹን ጨርሶ ይሄዳል ፍጥነት ያለበት ሰው ደግሞ የዚክሮቹን አንዳንዴ ለየት ያለ ዚክር መጥቷል የግድ መቶ መዘከር ግድ የማይልበት ሁኔታ አለ የፈጠነ ሰው ደግሞ ከዛ በታች ያለ ዚክር አለ እሷን እየዘከረ ይወጣል ማለት ነው ይሄ ችግር የለም وعن المغيرة بن شعبة رضي الله عنه كمغيرة بن شعبة اللهم الكام سرولتنا أن النبي صلى الله عليه وسلم كان يقول نبي صلى الله عليه وسلم يلون البريل في دبر كل صلاة مكتوبة قديتها كهنا صلاة جربة ይሄ ድቡር የሚለው በዚህ ሐዲስ ውስጥ የተፈለገው ከተስሊም በኋላ ያለ ምን ይሉ ነበር? ከተስሊም በኋላ ሰላም አለይኩም ከተባለ በኋላ لا إله إلا الله وحده لا شريك له له الملك وله الحمد وهو على كل شيء قدير اللهم لا مانع لما أعطيت ولا معطي لما منعت ولا ينفع ذا الجد منك الجد متفق عليه ላኢላሃ ኢላላህ ከአላህ ውጭ በእውነት የሚመለክ የሆነ አምላክ የለም ዋህደህ እሱ ብቻውን ነው መመለክ ያለበት ላ ሸሪከ ለህ ለእሱ ምንም አይነት አጋር የለው ለሁል ሙልክ ንግስና ለእሱ ብቻ ነው ስለዚህ መመለክ ያለበት እሱ ብቻ ነው ነው የሚለው ወለሁል ሐምድ ምስጋናም ለእሱ ብቻ ነው መመስገን ያለበትም እሱ ነው መመስገን ያለበትም እሱ ነው ስልጣኑም የሱ ነው ይሄ ምስጋና የሚባለው እንግዲህ ይሄ ምስጋና የሚባለው ሙሉ ለሙሉ የሆነ ምስጋና ማለት ነው። ቁንጽል የሆነ ምስጋና እሱ ችግር የለውም። ለምሳሌ የሆነ ነገር አንድ ሰው ሲያደርግለት ስላደረክልኝ አመሰግናለሁ ብሎ ቢል አሁን ያደረገለትን ነገር በተመለከተ በዚህ ቀይድ ነው። በዚህ ላይ ችግር የለም። ይሄ ችግር የለም። ነገር ግን ምስጋና ሁሉ ላንተ ይሁን ብሎ ቢለውስ ይሄ ሸርክ ነው። ይህን ነው ምን የምንለው ምስጋና በአጠቃላይ ለአላህ ነው የሚባለው። ከየሆነ ነገር ጋር በተያያዘ ከሆነ ግን ያ ችግር የለውም በቀይድ የሆነ ማለት ለሁል ሙልኩ ወለሁል ሐምድ ምስጋና ሁላ ለሱ ነው ለአላህ ነው ወሁወ አላ ኩል ሸይን ቀዲር እሱ አላህ በሁሉም ነገር ላይ ቻይ እንግዲህ አላሁ አክበርም ብለን ስንገባ መጀመሪያ አላህን አተልቀን የገባ ነው አላህ ከምንም ነገር የበለጠ ታላቅ ነው የሚለውን ነው ብለን የገባ ነው ከዛ እንግዲህ ቀራን የቀራናቸው ነገሮች አዑዙ ቢላሂ ሚነ ሸይጣን ረጂም ካልንበት ጀምሮ እያንዳንዱ አላሁ አክበር ካልንበት እስከ ተስሊሙ ድረስ ባለፈው እንዳሳለፍ ነው ምንድነው ተውሂድ ነው ከዛ በኋላ ይሄንን ተውሂድ አሳልፈን መተን ደግሞ ልክ ሰላቱ ሲጨርስ ወደ ሽርክ አንገባም አሁንም ተውሂድ ነው አስተግፊሩላህ አስተግፊሩላህ ማንንም ነው ምህረት እየጠየቅን ያለ ነው አላህ ከዛ ይቀጥላል ከዚህ ካስተግፊሩላህ በኋላ اللهم أنت السلام ومنك السلام تبارك يا ذا الجلال والكرام توحيدنا كذا قتلوا لا إله إلا الله وحده لا شريك له له الملك وله الحمد وهو على كل شيء قدير توحيدنا እያልን እንግዲህ ህይወት በአጠቃላይ በምን ያልፋል ማለት ነው? በተውሂድ ያልፋል። ይሄ ነው ተውሂድ ማለት ሱብሃንአላህ ወሁወ ዐላ ኩሊ ሸይን ቀዲር።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 ፈጣሪ ነው፣ ሌላ ፈጣሪ የለም። ሁሉን አድራጊ ነው፣ ሌላ የሚያደርግ የለም። ንጉስ ነው፣ ከሱ ውጪ ንግስናን በአጠቃላይ አካትቶ የያዘ ንጉስ የለም። ይሄ ነው ሩቡብያ ማለት። ሁለተኛው ደግሞ በተመላኪነት በተመላኪነትም እንደዚሁ አላህ ስብሐነሁ ወተዓላ ብቻውን ነው። ከሱ ውጪ የሚመለኩት በአጠቃላይ በባጥል ነው የሚመለኩት። ذلك بأن الله هو الحق وأن الذين من دونه هو الباطل وأن ما يدعون من دونه هو الباطل كالله سبحانه وتعالى وجي يمي ملكوت السوء باطل ነው እና ማለት ይሄ ነው በመቀጠልስ ዋህደሁ የሚለው አሁንም በስሙና በባህሪያቱ አላህ ስብሓነሁ ወተዓላ በስሞቹ የተነጠለ ነው ብቸኛ ነው እንዲሁም በባህሪያቶቹ ይህን ያካትታል ዋህደው የሚለው ላ ለህ አሁን በጠቀስ ነው በአጠቃላይ አጋር የለው በሩቡብያው በኡሉህያው በስሙ በባህሪ ለሁል ሙልኩ ንግስና ለሱ ብቻ ነው ወለሁል ሐምዱ ምስጋናም ለሱ ብቻ ነው ወሁወ ዐላ ኩል ሸይን ቀዲር እሱ በሁሉም ነገር ላይ ቻይ ነው አላህ የማይችልበት ነገር ተብሎ አይባልም እንግዲህ ኸጣ አላህ የማይችልባቸው ነገሮች አሉ ብሎ አንድ ሰው ካለ ይሄ የመጨረሻ የኩፍር ንግግር የተናገረ ሰው ነው نغغرو كفرنو نغغرو كفرنو الله سبحانه وتعالى بكلم نجر لاي تاينو تبلون ميجلص ايو زي من يالنا وهو على كل شيء قدير بنغر لاي كلا بكل نجر لاي تاينو على كل شيء لا حول ولا قوه الا بالله لا حول لا تحول من شيء الى شيء مالتنا ولا حول مال كان عند نجر ودليلا مزاور يلم ولا قوه ብርታት ጥንካሬ የለም إلا بالله በአላህ እንጂ። እንግዲህ እያንዳንዱ ጥንካሬ ያለው ኃይል አለው የምንለው ኃይሉን ያገኘው ከየት ነው ነው ምንጩ ከአላህ ነው። አላህ ሰጥቶት ነው። ላ ሐውለ ወላ ቁወተ ኢላ ቢላህ የምንለው ለዚህ ሐውልና ቁዋ የለም በአላህ እንጂ። ከዛ ይቀጥልና ምንድን ላ ኢላሃ ኢላላህ ከአላህ ውጪ በእውነት የሚመለክ የሆነ አምላክ የለም። ይኸውን እንግዲህ ላ ኢላሃ ኢላላህ በብዙ አይነት አገላለጽ እየተደጋገመ ነው የመጣው ይኸውላችሁ ወላ ነዕቡዱ ኢላ እያህ ወላ ነዕቡዱ አናመልክምም አምልኮሽ የሚባልን ነገር አሳልፈን አንሰጥም ኢላ እያህ ለእሱ ለአላህ ስብሓነሁ ወተዓላ ካልሆነ በስተቀር እሱን እንጂ አናመልክም ይላል ይኸው ለሁ ኒዕመቱ ኒዕማ ለሱ ነው ይሁሉ ማለት ኒዕማን የሚሰጠው አላህ ነው ወለሁ ልፈضሉ ፈضልም እንደዚሁ ለሱ ነው የሚቸረው አላህ ነው ወለሁ ሰናኡ ልሐሰን ጥሩ የሆነም ውዳሴ ለሱ ነው لا إله إلا الله فالله تبونت من ملك هنا عندما ملك الا مخلصين له الدين السنة الله سبحانه وتعالى أطري وجنا له لسو الدين دينا أطري وجنا أطري وجه صنوهن من نعملكم ولو كره الكافرون ولو كره بيت منكوا الكافرون كافروا شو بيت منكوا مشركوا شو مع كراهتهم منه لا نعبد إلا إلا الله الله ننجي أنا ملك ملكهم وقال انقريه إنن بلو نبي عليه الصلاة والسلام سيدو صلى نبرة عبد الله بن زبير إهنن النبر كصلاة جربمان هنا كان رسول الله صلى الله عليه وسلم يهلل بهن دبر كل صلاة من لا رسول صلى الله عليه وسلم بالنزي تهليل يا رجل نبر تهليل ما لا إله إلا الله ما لا إيه لا إله إلا الله ملون باكر قال هل لا إله إلا الله على لا ما يهلل بهن ረሱሉ ሰለላሁ ዐለይሂ ወሰለም ታህሊል ያደርጉ ነበረ ቢሂነ በእነዚህ ቃላቶች ዱቡረ ኩል ሶላቲን ከየሶላቱ ኋላ ከየሶላቱ ኋላ ይህንን ላኢላሃ ኢለላህ ይሉ ነበር ረዋህ ሙስሊም ሙስሊም አውርቶታል وعن سعد بن أبي وقاص رضي الله عنه كسعد بن أبي وقاص اللهم الكام لتنا قال كان النبي صلى الله عليه وسلم النبي صلى الله عليه وسلم نبروا يتعوذ دبر الصلاة كصلاة فلا تعوذ يدرق نبر بهؤلاء الكلمات በእነዚህ ቃላቶች በእነዚህ ቃላቶች ተዓውዝ ያደርጉ ነበር አላህን ይጠበቁ ነበር ማለት ነው اللهم اني اعوذ بك من البخل ይሄ እንግዲህ ከሰላት በኋላ ከሚባሉት ውስጥ አንዱ ይሄ ነው ማለት اللهم اني ጌታ አላህ ወይ እኔ አዑዙ ቢከ ሚን አልቡኽል በአንተ እጠበቃለሁ ከስስታምነት ቡኽል የሚባለው እሱ ላይ ተገቢ የሆነውን ነገር ከማውጣት መቆጠብ زكاة مكالكة إما ساستليه بخل بالا وعوذ بك آه، وعوذ بك بانت اتطبق له من الجبن كفراتشا جبن من بالوه هيلن يا فراتشا حقا كما نقر مفراتي مثلا جهاد كميهد مفراتي مثلا شرط نطبقه كتغنجم زم ملوما عنده منقاقات هي إيه، لطفاتنا አማ ሸጡን ጠብቆ የተገኘ ጊዜ አይ ደግሞ ሄጄ ልሙት እንዴ ብሎ መቅራት ይሄ ጁብን ነው። ረሱሉ ሰለላሁ ዐለይሂ ወሰለም ለዚህ ነው አዑዙ ቢከ ሚነል ጁብኒ ሐቅን መናገርም እንደዚህ ረሱሉ ሰለላሁ ዐለይሂ ወሰለም ከማንም የበለጠ ጥሩን ጎን መጥፎውን ጎን ያመዛዝናሉ። ዳዕዋ ማድረግ ያለባቸው ቦታ ሆነው ሰው ፈርተው የተዉበት ሁኔታ የለም። እሱ ምንም ከፈሩ ነው እንጂ ይሄ ነገር ጭራሽ እኔ ዳዕዋ አድርጌ አሁን ጭራሽ የባሰ ነገር ይመጣል ብለው ከዚህ ከመስላህና ከመፍሰድ አንጻር አይተውት ካልሆነ በስተቀር ሰው ፈርተው አይተው። ይሄ ነው እንግዲህ ከአንድ ዳዒ የሚጠበቀው ምንድነው? ሰው ፈርቶ መተው የለበትም። ሐቅን ከማስተማር ሰው ፈርቶ ፍጹም መተው የለበትም። ነገር ግን ደግሞ ያልሆነ አቅጣጫ ላይ የሚሄድ ከሆነ ነገር ወይ ያልሆነ አቅል ላይ ወርዶ የማይነገር ነገር አቅላቸውን ያልመዘነ ሆኖ ያልሆነ ነገር ላይ እጥላቸዋለሁ ብሎ ተፈራ ከጥቅማቸው አንጻር ይተዋቸዋል እንጂ ማለት ነው። ይሄ እንግዲህ ግዴታ ታዲያ ዱዓት የሆኑ ሰዎች እንደዚህ ዳዕዋ የሚያደርጉ ሰዎች ይህንን መገንዘብ ግድ ይላቸዋል። አንዳንዴ መስላሐና መፍሰዳው ታይቶ ሰዎችን ጭራሽ የባሰ ነገር ውስጥ የሚከታቸው ሆኖ ሳለ ምን ይላል? እዚህ ቦታ ላይ ዳዕዋ ማድረጉ ጀግንነት ነው ይላል። ሰዎችን ማጥመም እኮ ነው የተያያዘው እሱ። ጭራሽ ሰዎችን ምን ሊያደርግባቸው ነው? እንቅርት አለባቸው፣ ጆሮ ደግፍ ሊጨምርላቸው ነው ማለት ነው። ይሄንን ሊጨምርባቸው ሆኖ እሱ አሁንም ዳዋ ማድረጉን ወይም መናገሩን እንዴት ያየዋል? እንደ ጀግንነትና ሐቅን እንደተጋፈጠ ይኸውን ስህተት አላህ سبحانه وتعالى ለሁሉም ነገር ሐቅን እንድንሰጥ አድርጓል። ሙንከር ኢንካር የሚደረገው ውጤት እስካገኘ ድረስ ውጤት እስካስገኘ ድረስ ወይም ደግሞ ኢንካር ተደርጎ ጭራሽ ሌላ ብልሽት የማይጨምር ከሆነ ኢንካር ሲደረግ ሲወገዝ ጭራሽ ሌላ ብልሽት የሚጨምር ከሆነ መቆጠቡ ነው ተገቢ። ወላ ተሱቡ الذين يدعون من دون الله فيسبوا الله عدوا بغير علم ጭራሽ አላህን ስብሓነሁ ወተዓላ ያለ ዒልም ይሳደባሉና ተውት ነው አላህ ስብሓነሁ ወተዓላ የሚለው። ዞሮ ዞሮ ይሄ እንግዲህ ከመስላህ ከመፍሰድ አንጻር አንድ ሰው አይቶ የሚተወው ከሆነ ይሄ ሐቅን ፈርቶ አይደለም የሚተወው እ ቦታው አይደለም ብሎ ነው ያልተናገረው ማለት ነው። እዛ ነው ዑመር ረዲየላሁ ዐንሁ የሆነን ነገር ሊናገሩ ሲሉ ሰው ሁላ በተሰበሰበበት ሐጅ ላይ ነው የምናገረው አሉ። ያዛቸው አንድ ሰዓት ስንቱ በተሰበሰበበት ስንት አእምሮ ደካማ የሆነ ሰው ቀልቡ ደካማ የሆነ ሰው ስንት ጃሂል ነው የሚሰበሰበው ሐጅ ላይ አላቸው። እዛ ሳይሆን መናገር ያለበት የት ነው? ይህንን መዲና ተናገር። መዲና ስትናገር ዑለሞች ናቸው የከበቡ ሰሃቦቹ ናቸው፣ በዕልም የቆዩ ሰዎች ናቸው፣ ከነብዩ ጋር ብዙ ይኖሩ ናቸው፣ ይገነዘቡሃል። ስለዚህ ምንድነው ማለት ነው ቦታውን መነጠል። ይሄ እንደውም ከምኑ ነው የሚያሳየው? ይሄ የሰውየውን ሐቅ ለሐቅ ያለውን ክብር ነው የሚያሳየው ቦታውን የሚመጥነውን ቦታ አይቶ ሲናገር ማለት አማ ዝም ብሎ እንደው እኔ ሐቅ የምናገር ሰው ነኝ አይነት ቢጤ ዝም ብሎ እንደው በየቦታው እየሄደ እንትን ይለዋል። ከዛ በኋላ ሰዎች እንደውም በጥመታቸው ላይ ጥመት ይጨምራሉ በሱ ንግግር ሰበብ። እንደዚህ ይሄ ሐቅ ተናጋሪ አይደለም፣ ይሄ ፈሁወ ጃሂል፣ ነገሮችን እያበላሸ ያለ አጨማላቂ ነው፣ ጃሂል ነው። ወአዑዙ ቢከ ሚነል ጁብን ወአዑዙ ቢከ እጠበቃለሁ አንተ ሚነል ጁብኒ ከጁብን ጁብን ማለት ነው ሰው ፈርቶ ሐቅን መተውን ነው። አሳለፍን በቃ እንደዚህ ነገሮችን ፈርቶ ሳይሆን ያልሆነ አቅጣጫ ይሄዳሉ ብሎ ፈርቶ ሳይሆን እሱ የፈራው ምንድነው? ወይም የሚከፈለው ደሞዝ አለ የኔ ቢጦ እንግዲህ አንገቱ ላይ ገመድ ገብቶለታል እታነቃለሁ ብሎ ፈርቷል። ይቆርጡብኛል ደሞዝ ይሄ ይሄ ከሆነ ይሄ ትክክለኛው ጁብ ነው የሚባለው ይሄ ነው። ገባናለ ምን ፈርቶ ከሆነ ዱንያው ይቋረጥብኛል ብሎ ወይ ደግሞ ሰዎች አክብረውኝ ነበር ይተውኛል ሐቅን ከነገርኳቸው ይሄ ይሄ ጁብን ነው እንግዲህ ይሄ ይሄ ከሆነ አማ ለሐቁ ቦታ እየመረጠለት ከሆነ فهذا هو عين الحق ቦታ እየመረጠ ከሆነ ይሄማ ይሄ ሐቅ ነው አሁን እሱ እየሄደበት ያለው ረሱሉ ሰለላሁ ዐለይሂ ወሰለም ለአንድ ሰሃባ ሚስጥር ነግረውታል ከዛ በኋላ ምን አላቸው አፈላ ኡበሽሩ الناس እንደዚህማ ከሆነ ሰዎችን ላበስራቸዋል ቃለ ላ ላ ላ ፈየተኪሉ አይሆንም ማለት ይደገፋሉ። አሁን እኔ ላንተ የነገርኩህን ወስደህ ብትነግራቸው ይደገፋሉ። ስለዚህም አትንገራቸዋል። ቦታ እየመረጠ እንደዚህ ወይም የሰዎችን አቅል አመዛዝኖ ከሆነ የተናገረው ለዛ ነው ጅቡን ውስጥ አይገባም ያልኳቸው ያላቸው የሚደባላልቅ ሰው ስላለ ነው። ያንን ያመጣና እዚህ ይከተዋል። ያንን ደግሞ ወደዚህ ምድረ ጃሂል ዝም ብሎ በጀህልና እየተዳፈረ የሚናገረውን ምን ያደርገዋል? ማሻአላህ ለሐቅ ብሎ ነው እሱ ምን ያደርገው የተጋፈጠው ይላል ይሄ ነገሮችን አለማመዛዘን ነው ያ اخي ስንቱ ሰው እኮ የሚጠፋው እንደውም የሚበላሸው አንዳንዴ በመጥፎ ሰዎች ጥሪ እንዳይመስለን ሐቅ ላይ ያሉ ሰዎች ሐቁን ያቀረቡበት መስመር ትክክል ባለመሆኑ ሐቁን ያቀረቡበት መስመር ትክክል ባለመሆኑ ምን ያደርጋል ሰው በርግጎ ይጠፋል ለዚህ ነው የአላህ መልክተኛ አለይሂ ሰላቱ ወሰላም ዳዕዋ የሚያደርጉ ሰዎችን ሲልኩ ዱዓቶችን ነው የመከሩት እኮ ሌላውን አይደለም ዱዓቶችን ሲልኩ ምን ብሎ بشرا ولا تنفرا بشرا سوچن يا بسراچو يا زواچو ولا تنفرا اندا تصبرك ابو موسى الاشعري رضي الله عنه انه معز تلاكو يمن رسول صلى الله عليه وسلم كله تنسبسبه بشرا ولا تنفرا ويسرا ولا تعسرا الله يقرون سوچ لا اندا تطببك الله باقرون ملكو اقرون لك الله لا قرون اقر الله اندا تطببك ولا تعسره يهنن بلوني مكرات يهنن مهني اللبت ما أنت بمحدث قوما حييها لا تبلغه عقولهم إلا كان لبعضهم فتنة عندان دوتشو يما يشكموتن عقلاتشو يما يشلون نقرات نقراتشو لعندان داتشو فتنة بيهون الزين يلبت إن علي رضي الله عنه حديث الناس بما يعرفون حديث الناس بما يعرفون ሰዎች ሊገነዘቡት ቢማ ያሪፉ ማለት እኮ የሚያውቁትን ከዚህ በፊት አይደለም ሊገነዘቡት የሚችሉት ሊያውቁት የሚችሉትን ነገር ነገሯቸው አቱሪዱና አን ዩከዘበ አላሁ ወረሱሉሁ አላህና መልእክተኛው ውሸታም እንዲባሉ ነው የምትፈልጉት እንዲክዱ ሰዎች እንዳይመለሱ ነው የምትፈልጉት ወይስ እንዲመለሱ እንዲመለሱ ከተፈለገ ምንድነው መሆን ያለበት ማለት ነው ቦታዋን ጠብቆ የሰዎችን አቅል ሊመጠን የሚችል ነገር መናገር ነው ላይመጠናቸው የሚችለውን ነገር መተው ማለት ነው። አልሙሂም ነው እንግዲህ አዑዙ ቢከ ሚነል ጁብን ማለት ስርዓቱን ጠብቆ ሲሆን ነው እያልኩ ነው። ይሄንን ሰምቶ ይሄንን ሐዲስ ሰምቶ አሃ ይሄማ በቃ ብሎ ሁሉም ጋር አንገት ለአንገት ማያያዝ እንዳይመስልም ብዬ ነው። ወአዑዙ ቢከ እጠበቃለሁ በአንተ ሚነል ጁብኒ ከፍራቻ ፍራቻ ማለት ሐቅን ይኸው ከተለያየ ከዱንያዊ ጥቅማ ጥቅም ከምን ከምን አያይዞ ከመግለጽና ሐቅን ከማብራራት መቆጠብ ፍራቻ መንበቅበቅ ይሉታል አማርኛ ይህንን ነው ወአዑዙ ቢከ ወአዑዙ ቢከ በአንተ እጠበቃለሁ አን ኡረደ መመለስን ኢላ አርዘል ልዑሙሪ ከእድሜ ወራዳ ወደ ሆነው የእድሜ ክልል ከመመለስ በአንተ እጠበቃለሁ ይህ አርዘል ልዑሙር የሚባለው አንድ ሰው ሄዶ ሄዶ ወደ ታች ይመለስና ልክ እንደ ህፃን ጭንቅላቱ ወይም አስተሳሰቡ የሚወርድበት ሁኔታ አለ ማለት እዛ ደረጃ ከመድረስ እጠበቃለሁ። እድሜ አትስጠኝ ማለት አይደለም። እድሜ አንድ ሰው አላህ ቢሰጠው መልካም ነው። ኸይሩ ናስ መን ጣለ ዑምሩሁ ወሐሱነ አዕመሉ። ከሰው ሁላ መልካሙ እድሜው ረዝሞለት መልካም ስራ የሰራበት ነው። ነገር ግን ያ ሳይሆን የእድሜው መርዘም ሳይሆን ምን ሆነ ይሄ ሰው አእምሮ በቃ የለም። ይሄ ከእድሜው ተያይዞ የሚመጣ ላይሆን ይችላል። ሁል ይህ ብሎ ማለት አንዳንዶቹ አሁን ባለፈው እንዳሳለፍ ነው 150 ዓመት ላይ ሆነው አእምሯቸው ንጹህ ነው። በትክክል ቁርአን ይቀራሉ፣ በትክክል ሶላት ይሰግዳሉ። እንደገና ደግሞ ቤተሰቦቻቸውን በትክክል ሁሉንም መምከር ያለባቸውን እየመከሩ እንደዚህ የሚቆዩ አሉ። 150ም ደርሶ ነው ስልሳ ምናምን ደርሶ ደግሞ ግድግድፍ ብሎ አቅሉን የሚስትም አለ። አሁን እንግዲህ አርዘለል ዑሙር የሚባለው የእድሜው መርዘም ሳይሆን ምንድነው ሰውየው አዎ መጃጃቱን መጃጃት ላይ መድረሱ ማለት ነው። ቤትም ይድረስ እሱ በሰላሳ ዓመቱም ይድረስ አርዘለል ዑሙር አያስፈልግም ማለት ነው። እዛ አላህ ያድርሰን ይባላል ማለት ነው። ይሄ አርዘለል ዑሙር የሚባለው የ የወራዳ እድሜ የሚባል ነው። ወራዳ እድሜ ማለት አንድ ሰው በጣም ወደ ህፃንነት የሚመለስበት ነው ወአውዙ ቢከ እጠበቃለሁ አንተ ምን ፍትነት ዱንያ ከዱንያ ፈተና የዱንያ ፈተና ምንድነው ከተባለ ዱንያን ለማግኘት በሚደረገው ነገር የሚመጣ ነው አንደኛ በከስብ حرام ከስብ ነው ሲባል አይ እንግዲህ ምን አደርገዋለሁ የሚባል ከሆነ ይህ እንግዲህ የዱንያ ፈተና ነው ሌላው ደግሞ በዱንያ በተሰጠው ነገር አንድ ሰው መጎረርም ከጀመረ የዱንያ ፈተና ነው። በያዝናት እንኳን ሞባይል እኮ መፈተን አለ። አንድ ሰው በለበሰው ልብስም ይፈተናል። አንዳንዱ ሰው አሁን የሆነ ልብስ ከለበሰ ሰው ሰላም አይልም፣ የሆነ ልብስ ከለበሰ ደግሞ ሰው ሰላም ይላል። እሱ ሰዎችን ከምን ጋር ነው ማለት ነው እያያያዘ ያለው ከለበሰው ልብስ ጋር ነው። በጣም አምሮበት ከሆነ ምናልባት ልነጅ ሰው ነው ማለት ነው። ይጠነቀቃል። ሰላም አለይኩም በትክክል አይመልስም። አሰላም አለይኩም አይልም በጎኑ ስታልፍም። ይሄ ነው ደግሞ መለስ ብሎ መለስ ብሎ ደግሞ የሰራተኛ አይነት ልብስ ከለበሰ አሰላም አለይኩም ብሎ ሊያቅፍህ ይደርሳል። ከነ ጥላሸቱ እኮ ሊለቀልቅህ ነው። አልሙሂም ሁለቱም ጎን ጥሩ አይደለም። ሁለቱም ይጠንቀቀው ነው ጉልጉ እንዳያልፍ ማለት ነው። በዛም በዚህ ኸይር ይሄ የዱንያ ፈተና ምንድነው? ይሄውላችሁ ከስቡ ላይ አንድ ሰው ባልሆነ አቅጣጫ መከሰብ ሁለተኛ ሁለተኛ በዚህ በዱንያ መደነቅ በተሰጠው ዱንያ መደነቅ ሰዎችን በዚህ መገምገም ምን ላድርጋቸው እንደኔ ትንሽ ትንሽ ከኔ ጋር የሚቀርቡትን ጓደኛ አድርገ ሊያዙበት እነዛ አላህ Subhanahu Wa Ta'ala እንደኔ ያልሰጣቸው እነዛስ እነዛማ በቃ የራሳቸውን አቻቸውን ይፈልጉ የመሳሰለ እንደዚህ እንግዲህ ይሄ ጥሩ አይደለም ማለት በዱንያ መደነቅ ይሄ ሌላው ደግሞ አንዳንዱ ሰው ዱንያን ባለው እንዳይመስለን በዱንያ መፈተን የሚባለው ዱንያ የለውም ሁሌ ጭንቀቱ ነው? ሙሉ ሀሳቡ ዱንያ ነው ዱንያው እኮ አላህ በእጁም አላመጣው ግን ሙሉ ጭንቀቱ ስለ ዱንያ ነው እንደው ወይ ከተማ ላይ አብረህ እየሄድክ ከሆነ ፎቅ እያንጋጠጠ ሲል ሊወድቅ ይችላል ዝም ብሎ ፎቅ ፎቅ ሲያይ ማለት ነው ወይ መኪና መኪናውን ሲያይ መኪና ውስጥ ሊገባ ይችላል እንደዚህ ያለ ይሄ መፈተን ነው እንደዚህ ያለ በጣም ልብ እስከሚቆጣጠር ድረስ መድረስ የለበትም በልኩ ሁሉ ነገር ኩሉ ሸይን ጃወዘ ሐደሁ እንቀለበ ኢላ ضده ሁሉ ነገር ድንበርን ያለፈ ሲመጣ ተቃራኒውን ይዞ ነው የሚሄደው መድኃኒት እንዴት ነው አንድ ሰው በልኩ ከወሰዳት መድኃኒት ነች ያለ ልኩ ደግሞ አንዳንድ ውሰድ ሲባል እኔ አሁን ይሄ አሁን ስልሳ ፍሬ ነው አለ ስልሳ ፍሬ የኔ ነው። አንዳንድ ገና ስንት ይለውስ ነው ሰላሳ ሰላሳ አድርጌ ሁለት ቦታ ላይ ንስ ወደ ይችላል <laughs> ሰላሳውን ባንዴ ከተበ አሁን ይሄ ያስኬዳል አያስኬድ እንደዚሁ ዱንያም አንድ ሰው ይፈልጋታል ይጠቀምባታል ያው አሁን እቺንም የምንጠቀመው ዱንያ ነች አይደለም? እቺን ዱንያ ነች የምንደውልባትም ዱንያ ነች ወደ ቤተሰብ ከተደወለበት መልካም ይሆናል ማለት ነው ደግሞ ሰውየው ተጃጅሎ ደግሞ የሚደውለው ጥሩ ጥሩ ያልሆነ ቦታ ከሆነ ይህም ደግሞ መፈተን ነው። አያችኋልም? በተሰጠው ነገር ተፈተነበት ማለት ስለዚህ ይሄ ዱንያ የሚባለው ነገር ከመሰጠት ጋር ተያይዞን ብቻ ሳይሆን ካለመሰጠትም ጋር ይመጣል። አንዳንዴ ደግሞ ካለመሰጠት ጋር ምን ይመጣል? ዝም ብሎ ሰውየው ሙሉ ሀሳቡ ዱንያ ላይ መሆን ምንም አላህ እጁ ላይ ዱንያን ባይከታትም እንኳ የእሷ ሀሳቡ ምንድነው? ሁሌ ዱንያ ነው። ሁሌ ዱንያ ዱንያ የያዘ ሰው ምናምን ካገኘ ይሄ ሰው አቂዳው ምንድነው ምንድነው ምንድነው የለም ሄዶ መለጠፍ ነው ከሱ ጋር ከዛ በኋላ ወንጀል ሲሰራ አብሽር ቀጥልበት አልነግርህም አልመክርህም ነው ለምን እሱ ከአላህ የበለጠ ቀልቡ ላይ ምን ተሰግስጎበታል የዱንያ ፍቅር ገብቶበታል እና ይሄ አደጋ ነው ቅድም ያልኩት ሀታ በፍቅሩ እንኳ አሁን እየሄዱ መኪና ውስጥ ይገባሉ፣ እንደዚህ ፎቅ ላይ ያንጋጥጣሉ፣ ምን ይላሉ። በቃ ሙሉ ፍቅራቸው ከምን ጋር መሆኑን ያስታውቅባቸዋል። አንዳንድ ሰዎች መንገድ ላይ አብረህ እየሄድን ከዱንያ ጋር መሆኑን ያሳውቃል። በጣም በቃ ሙሉ ፍቅሩ ዱንያ ላይ ነው ያለ። ይሄ ተገቢ አይደል? እና አብዱላህ ብን ዑመር ረዲየላሁ ዐንሁ የሰው ቤት ገብተው ከአንድ ሰው ጋር አደበል ሙፍረድ ላይ ዘግበውታል ቡኻሪ ረሂመሁላህ። ዝም ብሎ ሰውየው የቤቱን እቃ ያያል አንድ ይዘል እንደዚህ አይደለም አንዳንድ ሰው አንዳንድ ቤት ከገባኩ ዝም ብሎ ቁሳቁስ ነው የሚያየው አንተ እያወራህ ግን አይሰማህ እሱ የሚያየው ላይ ላይ ጣራ ጣራ የተሰቀለ የሆነ ነገር ካለ የሚያምር ነገር እሱም ሊሰቅለን ወስዶ ያችን ነው የሚያስ ሞጥላል አይሰማህም አለ አንተ የምትለው አብዱላህ ብን ዑመር አዩትና ልክ ሲወጡ ምን አሉት ከዛ ቤት ሲወጡ ወላሂ አሉት አይንህ ቢፈስ ይሻለህ ነበር አሉ። በጣም እንደዚህ ከማፍጠጥ የተነሳ ይሄ ምንድነው በዱንያ ፍቅር ስልብ የሚሉ ሰዎች አሉ። ስልብ ከማለታቸውም ነው አንዳንዴ ትላልቅ የሆነ ዓሊም የሆነ ሰው እያለ እነሱ የሚያከብሩት ማን ነው? የሆነ በዱንያ በቃ ትንሽዬ እንስሳ እንትን ብሏል የተባለውን እሱን ነው በቃ እንደው ወይ ዱንያ አለው ከተባለ ወይ ደግሞ ወይ ደግሞ ትንሽ እቺ በዱንያው የሆነ ታዋቂነት አለው ምናምን ከተባለ ወለው እኮ ሙጅሪም ዘፋኝ ቢሆንም እንኳ እኮ ነው እሱን ነው በአይናቸው አልቀው በቃ ሊያከብሩት ምናምን የሚሉት እንጂ ይሄ አሊሙማ ማን ዞር ብሎ ይሄ ነው እንግዲህ የዱንያ ፈተና የሚባለው ይሄ ብዙ ጥምጥም አለው ማለት ነው አላህ ይጠብቀን መቼም የዱንያ ፈተና ከባድ ነው ዱንያ ይሰጣል ከተባለ አንድ ሰው ብዙ ነገር ያደርጋል ማለት ነው ኢማን የሌለው ሰው ኢማን ያለው ሰው ደግሞ ዱንያን በአጠቃላይ ሰብስበህለት አንዲትን ሰላት ተው ብትለው ወላሂ አይተውልህ ለምን የአንዲቷ እንኳን አይደለም ይሄ ፈርዱ ሰላት ይቅርና ሱናዋ የሶላተ ሱብሂ ሱና ኸይሩን ሚነ ዱንያ ወማ ፊሃ ከዱንያና ዱንያ ከያዘችው ነገር በአጠቃላይ በላጭ መሆኑን ያውቃል። እሱ እየቀረ ያለው ኪታብማ ይሄ ሐዲሱ ቁርአኑ የአላህ ቃል እሱማ ፍጹም ከዱንያ ጋር የማይስተካከል መሆኑን ጠንቅቆ ስለሚረዳ ፍጹም ይህንን አይለውጠውም ማለት በዱንያ ነገር ግን ደግሞ አላህ ቀልቡን ለኢማን ያላገራው ሰው ላይከ الذين كتب في قلوبهم الايمان እኮ ነው ያለው እነዛህን ማለት ነው የማይሸወዱትን የሚሸወዱት ደግሞ ቀልባቸው ውስጥ ብዙ ነገር የተከተበባቸው አሉ እነዛ ደግሞ ቶሎ ብለው ነው ወደ ዱንያ የሚቀየሱት ማለት ነው አላህ ይጠብቀን እንጂ ወአዑዙ ቢከ ሚን አዛቢል ቀብሪ ከቀብር ቅጣት በአንተ እጠበቃለሁ የቀብር ቅጣት ትላንትና አሳልፈነዋል ያ ነው ረዋሁል ቡኻሪ ቡኻሪ አውርተውታል ይኸው እንግዲህ ረሱሉ ሰለላሁ ዐለይሂ ወሰለም ከሶላት በኋላ ተዓውዝ ሲያደርጉ ምን ምንድን ነው ተዓውዝ የሚያደርጉት አንደኛ أعوذ بك من البخل كيف استصفع وأعوذ بك من الجبن حقا يوقو من ناقرون متو وين نمو بديل لك كمتاقل متو فرات يزوت يدوث معلنا جبن يبال لهم انت تكتما فرات كذي تبك يا يوض وأعوذ بك أن أرد إلى أربي العمر وإذا توارد إربي كفل كمن ملس تبك وأعوذ بك من فتنة الدنيا كدنيا فتنة تبك أن وأعوذ بك من عذابي القبر كقبر قطعات تبك وعن معاذ بن جبل رضي الله عنه أن النبي صلى الله عليه وسلم قال له معاذ بن جبل اللهم كم سنة نبياتنا عليه الصلاة والسلام قالوا يا معاذ أنت معاذ هوي والله إني لو أحبك በአላህ እምላለሁ እኔ እወድሃለሁ አሉት አንዳንዴ መሐላ ችግር የለውም መሐላ አስፈላጊ ቦታ ላይ ይኸው ረሱሉ ሰለላሁ ዐለይሂ ወሰለም አንዳንዴ ይምላሉ ችግር የለም መብዛት የለበትም ሲበዛ ጥሩ አይደለም ሰውን አደጋ ላይ ይጥላል። ወህፈዙ አይማነኩም መሐላችሁን ጠብቁ ነው የሚለው ወላሂ እኒ ለኡሂቡክ ወላሂ እኔ እወድሃለሁ። እንግዲህ አንድ ሰው አንድን ሰው ከወደደ እወድሃለሁ ማለት ይሄ ይወደዳል በሸሪዓችን። ረሱሉ ሰለላሁ ዐለይሂ ወሰለም እሳቸው ጋር አንድ ሰው ተቀምጦ አንዱ ሲያልፍ ምን አላቸው? ይህንን ሰው እኮ እወደዋለሁ አላቸው። ሲጥራውና ንገረው ምን በለው? እኔ ኡሂቡክ እኔ እወድሃለሁ ብለህ በለዋል። ይኸው ለዚህ ነው ረሱሉ ሰለላሁ ዐለይሂ ወሰለም ለሰሃቦቹ እንግዲህ የሚወዷቸውን ሰሃቦች ይነግሯቸው እወድሃለሁ እያሉ ማለት ነው። ሰውን በምንድን ነው የምትወደው? አስለ ምንድን ነው እንድትወደው የሚያደርግ ስታየው በቃ ስላማረህ እንደዛ አለ። እንደዛ መሆን የለበትም። የምትወድበት ምን ሊኖረው ይገባል? ሚዛን ይመርቅል። የምትወድበት ሚዛን ምንድን ነው? ሰውየው ስታየው ኢኽላስ ያለው ከመሰለ አላህ ነው የሚያውቀው የቀልቡን ማለት ነው። ቀልቡን ሰንጥቀህ አታየው። ነገር ግን ስታየው አንተ إخلاص يالله فمثلا ينبيون عليه الصلاة والسلام من قد بما يزل يتأنكار هنا بزينا مثلا ينبيون من قد يودال الله نفران لو آه، يطرع لحب يزيك زي تودال تزيوك يالله وندبو تطلال ما يرباس له الله ما يفراسه إخلاص على ما نور يمين تبارك بفاك نفاك يمين تبارك فلا ولي نفاك يمين تبارك على عمنا بصر يزيهم تنتطلال والله إني لو أحبك أبو إني والله ودها له أوصيك يا بعض فادي أمكرها له أنت ما وصية من دنه إرادة الخير للغير للي لا سو خير ما فلق وصية يبالك أوصيك لا أنت خير إشهر الله له فلق الله له أنت ما أمكرها له يا معاذ معاذ لا تدعن في دبر كل صلاة في صلاة جربا أتتو منن تقول مالة اللهم أعني على ذكرك قتيفي አንተን በማውሳት ላይ በዚክርህ ላይ አግዘኝ وشكرك አንተን በማመስገን ላይ አግዘኝ وحسن عبادتك ዒባዳህን አሳምሮ በመፈጸም ላይ አግዘኝ ይህንን በል አሉት ይኸው እንግዲህ ረሱሉ ሰለላሁ ዐለይሂ ወሰለም የሚወዱትን ሰው የሚወደድ ሰው ምን ይደረጋል ማለት ነው የሚወደድ ሰው አደጋ ላይ ሲወድቅ ዝም አይባልም ስለዚህ ወስያ ይደረግለታል አንዳንዱ ሰው የሚወደውን ሰው ለአደጋ አሳልፎ ይሰጣል። ይሄ ማለት በሐቂቃ አይወደውም ማለት ጥፋት ላይ እየወደቀ እያየው ምን ይላል? ለምንድን ነው ማትነግረው? እኔ ወደዋለሁ ይላል። የወደደ እኮ ታዲያ ምንድን ነው የሚያደርገው? ከጥፋት ላይ ያንን እየጠፋ ያለውን ሰው ይመልሳል እንጂ ወደዋለሁ እያለ አንድን ሰው ጥፋት ላይ እንዲቆይ አያደርግም እና ወሱያ ይደረጋል ማለት የወደድከውን ሰው ትመክረዋለህ፣ ለሱ ኸይር ታስብለታለህ። ለዛ ነው ይኸው ረሱሉ ሰለላሁ ዐለይሂ ወሰለም አላሁመ አዕኒ ዐላ ዚክሪከ ወሹክሪከ ወሑስኒ ዒባደቲክ ይህንን በል ብለው መክረውታል እንግዲህ ረሱሉ ዐለይሂ ሰላቱ ወሰላም ለወደዱት ሰው የሰጡት ይሄ ቱሕፋ ነው ትልቅ ስጦታ ነውና ይህንን አንድ ሰው እንደዚሁ ማብዛት አለበት ከሶላት በኋላ ይሄ እንግዲህ ዱቡረ ሶላት ነው የሚባለው ማለት ነው ዱቡረ ሶላት ቀብለ ተስሊምን ባዕደ ተስሊም የሚባላል ይሄ ዱዓ وعن عقبة بن عامر رضي الله عنه رواه أبو داود والنسائي له وقال النووي إسناده صحيح هم بعد الصلاة نصات شيء كسوسرة قال ابن عامر رضي الله عنه قال أمرني رسول الله صلى الله عليه وسلم أن أقرأ المعوذات دبر كل صلاة كي صلاة جربا إيه، هيك تسلمها لا قل أعوذ برب الناس قل أعوذ برب الفلق الملون عندك أرى أظلمني لله رواه أحمد وأبو داود والترمذي والنسائي وصححه ابن حبان نكرر لنا وعن مسلم بن الحارث التميمي رضي الله عنه مسلم بن حارث التميمي اللهم كم وسلم أن النبي صلى الله عليه وسلم أسر إليه رسول صلى الله عليه وسلم ودسوا مسدروا ومستر قرص من من فإذا انصرفت من صلاة المغرب يا ابو صلاة المغرب تتكرس اللهم أجرني من النار اللهم أجرني من النار يالك سبع مرات سبع تقذيب عليه بجماعة اللي يبالوا بتنادلوا عندنا نوشوا بجماعة نميلوا تيهن الذكر باطل ما يتشالوا በተናጠል ነው የሚባለው በተናጠል ከሶላት በኋላ ምን በል ሱብሃንአላህ አልሐምዱሊላህ ስንል በጀማ ነው የሚባለው እ በጀማ ነው እያልን ያለ ነው ይህም እንደዚሁ በተናጠል ነው መባል ያለበት ከነቢያችን የመጣው ሰሐቦቹ የሰሩበት ይሄ ስለሆነ እንደዚህ ነው መደረግ ያለበት ማለት ነው አላሁማ አጅርኒ ሚነናር አላሁማ አጅርኒ اجرني من ያ አላህ ከእሳት ነጻ በለኝ ነፃ በለኝ አውጣኝ አትርፈኝ ማለት ነው فإنك إذا قلت ذلك አንተ ይሄንን ካልክ ለው ሙተ ፊ ለይለቲከ እንግዲህ ትንሽ ነች اللهم اجرني من النار ሰባት ይሄንን ብለህ ለው ሙተ ፊ ለይለቲከ ባይሆን ከሶላት المغرب በኋላ ነው ይሄ በዛች ሌሊት ብትሞት አሉት ኩቲበ ለከ ጂዋሩ ሚንሃ ከሷ ነፃነት ይከተብልሃል ከምን ነፃ ትሆናለህ በጀሃነም አላህ ይጠብቀን አላህ ነፃ ይበለን وإذا صليت الصبح صبح بسجدك ጊዜ فقل كذلك اللهم اجرني من النار ሰባት ይበል فإنك لو مت في في يومك በዛ በቀንህ ብትሞት በዛች እቺን ባልክበት ሱብህ ላይ እቺን ብለህ በዛ ቀን ብትሞት ኩቲበ ለከ ጂዋሩ ሚንሃ ከሷ ነፃ መሆን ይከተብልሃል رواه أبو داود ورواه النسائي بنحوه وزاد فقل قبل أن تتكلم የነሳኢ ሪዋያ ላይ ደግሞ ይሄንኑ ይልና መጨረሻ ላይ ምን ይጨምራል فقل قبل أن تتكلم ከማንም ጋር ሳታወራ በፊት እችን በላት እቺ የመጀመሪያ እንግዲህ ሰውየው ምን ያለበት እንዲሆን ነው قبل أن يتكلم ምንም ነገር ሳያወራ በፊት መጀመሪያ ቀኑን የሚጀምርበት ነገር እንዲሆን ነው ቀኑን በምን ጀመረ ሲባል በዚህ እንግዲህ ኺታሙ ሰውየው የሞተበት ቀን የተጀመረው በምንድን ነው ማለት ነው اللهم اجرني من النار በሚለው ነው ስለዚህም አላህ Subhanahu Wa Ta'ala እሱን ነፃ ያደርገዋል وعن معاذ بن جبل رضي الله عنه قال قال رسول الله صلى الله عليه وسلم يا الله من سني عليه الصلاة والسلام أروي إلى المعاد من قال حين ينصرف من صلاة الغداة كصبح صلاة عند سوى سوتا يا لندهان قبل أن يتكلم قرب ሳይናገር በፊት عند ذكر አንዳንዱ قرب ሳይናገር በፊት هنا አለበት مال النعم لا إله إلا الله وحده لا شريك له له الملك وله الحمد بيده الخير وهو على كل شيء قدير لا إله إلا الله الله تجمونة من ملك هنا أملاك اللم وحده يتشاو النوم ላ ሸሪከ ለህ ለእሱ አጋር የለውም ለሁል ሙልኩ ንግስና ለሱ ነው ወለሁ ልሐምዱ ምስጋናም ለሱ ነው ቢየዲህ ልኸይር ኸይር የተባለ በአጠቃላይ በእጁ ነው ወሁወ ዓላ ኩል ሸይን ቀዲር የዱንያውም የአኸራውም ማለት እኮ አንድ ሰው ዱንያም አኸራም ቢፈልግ ከአላህ መንገድ መውጣት የለበትም አሁን ዱንያ አንዳንድ ሰዎች ያው ብዙ እውቀቱም የለ አንዳንዴ አንዳንዴ ደግሞ እውቀቱ ቢኖርም ተግባሩ ይጠፋል ሐቂቃ እውቀት የለም ማለት ነው ሐቂቃ እውቀት ከተግባር ጋር ነው ያለበለዚያ ምንድነው ሰውየው አወቀ ይባላል ግን ጃህልና ውስጥ ነው ያለ አላህ ይጠብቀንና ማለት المهم بيده الخير የሚለው ኸይር በእጁ ነው ያለው ሲባል የዱንያውም የአኸራውም ኸይር ያለው በአላህ እጅ አላህ ታምጾ የሆነ ነገር አገኛለሁ ብሎ አንድ ሰው ማሰብ የለበትም አላህን አምጼው ዱንያ አገኛለሁ አላህን አምጼው እንደዚህ አገኛለሁ ብሎ ማለት የለበትም ስለ ዱንያውም ስለ አኸራውም ስለ አኸራው ብቻ እኮ አይደለም አላህ የሚጠየቀው ስለ ዱንያውም ይጠየቃል የዱንያውም የአኸራውም ባለቤት ማን አላህ ስለዚህም አላህ ነው የሚጠየቀው ማለት ኸይር የተባለ በሱ እጅ ነው ያለው ለዚህ ነው ሐዲስ ላይ ምን የሚለው ከአላህ Subhanahu Wa Ta'ala ርዝቅ የአላህን ርዝቅ በሐራም አትፈልጉት ይላል لا تطلبوا رزق الله ቢማ ሐረመ አለይኩም ፊማ ሐረመ አለይኩም አላህ ስብሓነሁ ወተዓላ ሐራም ባደረገው ነገር የአላህን ርዝቅ አትፈልጉት። ሁሉም ሐላሉም ሐራሙም አላህ ተንትኖ አስቀምጦት የርዝቅን መንገድ ለአንድ ሰው አድርጓል። አንድ ሰው እንደ አህል ሱነቲ ወልጀማዓ በሐራም የተረዘቀውም ርዝቅ ነው የሚባለው። ይሄ አቂዳችን ነው። ከሌላው የሚለየም ማለት ነው። በሐራምም የተረዘቀው ምንድነው? ርዝቅ ነው የሚባለው። ነገር ግን አንድ ሰው ርዝቁን መፈለግ ያለበት በምንድን ነው እ በሐላል አላህ ዘንድ ያለው ነገር በሐራም አይገኝምና ማለት ነው። በሐራም ሐራም ስለሰራህ ምንም የሚመጣ ነገር የለም። ዞሮ ሸይጣን ያመሳስላልና ነው። ሸይጣን ግን ምን ይለዋል? አንተ ሐራም ስትሰራ ነው በቃ ትርፋማ የምትሆነው፣ ሐራም ስትሆን ነው፣ ሐራም ስትሰራ ነው እንደዚህ የምትሆነው፣ እንደዚህ የምትሆነው። الشيطان يعيدكم الفقر ويأمركم بالفحشاء ሸይጣን كل جديد فقرا صدق علي سلسل سوي يو فقرا مكرال إلى لا هو قرآن فقر مال له دهنة دهنة يصرر دهنة دهنة دهنة إلى صدق علي ويأمركم بالفحشاء بعد طيّا في نقر يا يزاك هذا يهنن سرا يهنن سرا يجال لهم الطيّا في نقر يزوان عنه شيطان كبان ولا المهم الله يتبقى انت شيطان شر بيده الخير ملو يدنيهم يا آخرهم خير يا الله الله ከሱ ከአላህ ነው ኸይር የሚፈለገው ማለት ነው። ወሁ አላ ኩል ሸይን ቀዲር አላህ በሁሉም ላይ ቻይ ነው። በሁሉም ላይ በሆነ ነገር ላይ የሚባል የለም። በሁሉም ላይ አላህ ቻይ ነው። ይህንን እንግዲህ عشر مرات አስር ጊዜ ያለ ሰው ሹብሃውን ያላነሳሁት አውቄ ነው። እንደዚህ በሁሉም ላይ ነው ብያለሁ። ሹብሃ አላቸው አንዳንዶቹ እዚህ ላይ የሚጥሉ ሹብሃ አለ። ይጠብቀን። አሸረ መራቲን السرق ذيهن يلسو أعطي بهن سبعا سبات نقر الله سطوان سبات عينة نقر سبحان الله السوء السرق ذي من على لا إله إلا الله وحده لا شريك له له الملك وله الحمد بيده الخير وهو على كل شيء قدير إيهن السرق ذي يلسو سبات عينة نقر الله سطوان لنمي نقري ذكر مبالو عندنا نسوي عبادة أهم ب ቅርብ ጊዜ ከመጡ ፍልስፍናዎች አንዱ ምንድነው ዒባዳ ማለት ይላሉ አንተ ለሰው የጠቀምክበት ነገር ነው ዒባዳ ማለት ይላሉ ስለዚህ እነዚህ ክርን እነ ሶላት ሊያወጡ ነው ገባናለም ለሰው አይጠቅሙም አይደለም እነዚህ ሰውየውን ብቻ ነው የሚጠቅሙት ስለዚህ ዚክር ይወጣል ሶላት ይወጣል እንደዚህ የራስህ ላይ የሚንጸባረቁ ዲናዊ ነገሮች ይወጣሉ እነዚህ ሁላ ይጣሉና ምንድነው ዒባዳ ሊሆን የሚችለው አላህ ዘንድ በቃ ሊያቃርብህ የሚችለው በሰዎች ብቻ መጥቀም ሲችል ነው ነገር ወሬው። ይሄ በጣም አደጋ ነው። ይሄ ሸሪዓን ሁለት ቦታ ቆርጦ ግማሹ ክፍል አያስፈልግም እንደማለት ይሄ ነው። ሁለት ቦታ ቆርጦ አያስፈልግም እንደማለት ነው። ይሄ ትልቅ አደጋ አለው። ጥንቃቄ ያስፈልጋል። እኛ አላህን ስብሐነሁ ወተዓላ ማምለክ ነው እንጂ አላህ ስብሐነሁ ወተዓላ ያዘዘውን መታዘዝ ነው እንጂ ከኛ የሚጠበቀው ከኛ ተሽሪዕ ከኛ አይደለም። ተሽሪዕ ከአላህ ነው። በላግ ከነቢዩ ነው። እኛ ጋር ደግሞ ያለው ምንድነው ሰምዕና ጣዓ መስማት መታዘዝ ነው እንጂ እኛ ዲን ውስጥ እንደዚህ ገብተን መወሰን እንደዚህ ይሄ ነው በቃ አስፈላጊ ይሄ ነው ይሄ እኛ መብት አይደለም። አስለን ከመብታችን ከሀቃችን ወጥቶ የአላህ መብት ውስጥ መግባት ነው። ታዲያ አንዳንዶቹ ተዳፍረውታል። በጣም በጣም ይናገራሉ። ዘለው ገብተው ማለት ነው የማያገባቸው ውስጥ المهم እነ ዚክርን የመሰለ ዒባዳ ትልቅ ዒባዳ ነው። ትልቅ ዒባዳ ነው ዚክር። ለዛ ነው ይኸውላችሁ አስር ጊዜ አንድ ሰው ይህንን ሶላተ ሱብሒ ከሰገደ በኋላ ሳይናገር በፊት ሳይናገር ከማንም ጋር ሳያወራ እቺ ላ ኢላሃ ኢለላህ ወህደሁ ላ ሸሪከ ለህ ለሁል ሙልኩ ወለሁል ሐምድ ቢየዲህ ልኸይር ወሁወ ዐላ ኩል ሸይን ቀዲርም ብለዋል። ቢል ሰባት አይነት ነገር ያገኛል። እንደዚሁ እንደመጣ ነው የምናምንበት ገባን? እንደዚህ ሆኖ የምናምንበት ኩቲበ ለሁ ቢሂነ አሽሩ ሐሰናት አስር ሐሰና ይጻፍለታል አለ አንድ ወሙሕያ አንሁ ቢሂነ አሽሩ ሰይአት አስር ወንጀል ከእሱ ላይ ይታበሳል ሁለት ወሩፊዐ ለሁ ቢሂነ አሽሩ ደረጃት አስር ደረጃ ከፍ ይደረጋል ቢሂነ ማለት ቢሰበቢሂነ በእነዚህ ቃላቶች ሰበብ ስንት ሶስት ወኩነ ለሁ عدل عشرة ነሰማት يا يأثر سو عدل نسمى لك سونا يأثر سو يأكل يهون الله تعالى يأثر سو يأكل منا هذا أثر سو نت عند موت أتي أكل ما نسميه أثر سو نت عند موت أتي أكل يهون الله تعالى سنتنا عارا وكنا له حفظا من الشيطان عشر حسنات عن مهي بهن عشر سيئات فلات ደረጃ ሶስት عدل عشر نسمات سن አራት ኩነ ለሁ ሕፍظን ሚን ሸይጣን ከሸይጣን መጠበቂያ ይሆኑለታል። አምስት ወሕርዘን ሚን አልመክሩህ ከሚጠላውም እንደዚሁ ሒርዝ ይሆንለታል። የሚጠላው ነገር የሆነ አይን ፈርቶ ከሆነ ሰውየው ሲሕር ፈርቶ ከሆነ ጂን ፈርቶ ከሆነ ሐሲድ ፈርቶ ከሆነ እዚህ ላይ ሌላ ሕርዝ አስከትቦ ከሚያንጠለጥል ሕርዘን ለሁ من المكروه كم يطلعوا نجر من هنا مالنا حجبتوا سووتون حرزوا هنا مكلاك ولم يلحقه في يومه ذلك ذنب إلا الشرك بالله نعم ولم يلحقه في يومه ذلك ذنب منهم بزا كان مالتنا وانجل آقن يوم ملال إلا الشرك بالله بالله ما قارات جيد ወመን ቃለሁነ ሒነ የንሰሪፉ ሚን ሰላት ልመግሪቢ ይሄ ማለት እኮ ከወንጀልም ይጠብቀዋል ማለት ነው። ሽርክን ግን ይጠንቀቅ ራሱ። ወመን ቃለሁነ ሒነ የንሰሪፉ ሚን ሰላት ልመግሪቢ ከሰላት ልመግሪብ በጨረሰ ጊዜ እነዚህን የተናገረ ሰው ያላቸው ሰው ሚስለ ዛሊከ ይህንኑ የመሰለ ያገኛል ለይለተሁ በዛች ሌሊት በዛች ሌሊት ይህንን አስር ነገር አላህ ይሰጠዋል ማን ነው ይህንን ሰባት ነገር ይሰጠዋል እነዚህን አስር ጊዜ በማለፉ ማለት ነው ورواه ابن أبي, أبي الدنيا ابن أبي الدنيا ورتوتال والطبراني طبراني بإسناد حسن وله شواهد ቀሂራ ብዙ شواهد ሸዋሂዶች መስካሪዎች አሉት ووردت التسبيحات والتحميدات والتكبيرات والتهليلات على أربعة أوجه كصلاة وهلا يمدرجوا دمو سبحان الله والحمد لله الله أكبر لا إله إلا الله ملو بس انت اين اسم الكومة طالل ب أردت وجه متوال أردت وجه الأول يمدمر يوم سبحان الله والحمد لله والله أكبر يميلو ثلاث وثلاثون مرة ثلاثة سوست كذي مالتنا ويقول قري سبحان الله ثلاث سوست كذي الحمد لله ثلاث سوست كذي الله أكبر ثلاث سوست كذي سنت زتنا زتين إهنن قال وهلا ويقول في تمام المئة, المئة متن يوم ميالي يلال من يلال لا إله إلا الله وحده لا شريك له له الملك وله الحمد وهو على كل شيء قدير ይሄ አለ በአንድ ሪዋያ የመጣ ማለት ነው ይሄ አንድ ነው በሌላ ደግሞ ሪዋያ የመጣ الثاني سبحان الله ثلاث وثلاثون مرة ثلاثة ሶስት ጊዜ سبحان الله سبحان الله سبحان الله እንዲህ እያለ ሊቆጥር ይችላል ሱብሃንአላህ ሱብሃንአላህ እያለ በዚህ በጣቱ እጣቱ ተፈራሪ ማለት ነው። አልያ ደግሞ ሱብሃንአላህ ሱብሃንአላህ ሱብሃንአላህ ሱብሃንአላህ ሱብሃንአላህ ሱብሃንአላህ ሱብሃንአላህ ሱብሃንአላህ ሱብሃንአላህ ይሄንን ሲጨርስ እየፈታው ሱብሃንአላህ ሱብሃንአላህ ሱብሃንአላህ ሱብሃንአላህ ሱብሃንአላህ ይሄ ብቻ ኸይር እሱ ዝም ብሎ ይቁጠረው ብቻ በጣቱ ይቁጠር። በዛም በእንትኑ ቢቆጥረው ኺላፍ አለው እንጂ ችግር የለም። በዚህ በሱብሃው በተስቢህ ማለት ቢቆጥርም ኺላፍ አለው እንጂ ችግር የለው ብቻ ዋናው ምን እንዳይሆን የሰውየው ኢዕቲቃድ ይሄን ተስቢህ ሲይዝ ይሄ ተስቢህ ራሱ መያዙ ዒባዳ ነው ካለ ይሄ ነው ዋናው ቢድዓ የሚሆን የዚህ ጊዜ ምንም ሸክ የለውም ቢድዓ ምን የሚል ከሆነ ይህን መያዙ ተስቢሁ መያዙ ዒባዳ ነው እንጂ ዝም ብሎ ሊቆጥርበት ከሆነ ያ ምንም ችግር የለውም ወላሁ አዕለም ነገር ግን ደግሞ ነገር ግን ያም ደግሞ ባይሆንና ሰውየው ደግሞ ዝም ብሎ በእጁ ቢቆጥር የትኛውም ቦታ ላይ ሄዶ በእጁ ደግሞ ቢቆጥር በጣም መልካሙ ይሄ ነው። ከኺላፍ ነው ማለት ነው አንድን ሰው ይሄ ምን ላይ ነው? እነዚህ ቁጥር የሚያስፈልጋቸው ዚክሮች ላይ ቁጥር የማያስፈልገዋል ቁጥር የማያስፈልግ አሁን ለምሳሌ በቀን ሱብሃንአላህ ብዬ ልዋል ሱብሃንአላህ አልሐምዱሊላህ አላሁ አክበር እያልኩ ይልዋል የሚለውን ደግሞ ስንት ሺህ ጊዜ ነው ያልኩት ብሎ መቁጠር አያስፈልግም። ይሄ ይሄ አላህ እንግዲህ አንተ እኮ ቆጥረኸው ተዘረገዋል። ሄደህ መዝገብ ላይ አታሰፍረው ነገር አህፋሁ الله ወነሱ አላህ ይቆጥረዋል አይደለም እንዴ? ስለዚህ ዝም ብሎ ማለት ነው። ይሄ ሙጥለቅ የሆነውን ዋና ግን ይሄ ከሰላት በኋላ ያለው አይጨመርም። አሁን የተባለው ስንት ነው? መቶ ጊዜ አይደለም? ሁለት መቶ ጊዜ ላድርገው ምን ችግር አለ? አይቻልም። ተባልከው ስራ ይሄ ከሰላት በኋላ ያለው መቶ ጊዜ የተባለ አይደል? መቶ አንድ ጊዜ አይቻልም። እሱን ተወው። መቶ አንድ ጊዜ አይቻልም። ለምንድን ነው የማይቻለው? የተሰጠ በገደብ ነው የተሰጠህ። ይህንን ያክል በል ተባል በቃ አይችሉ ማለት እዛ ሙጥለቅ የሆነ ሰዓት ላይ እዛ በዚህ ሰዓት ሳይሆን ማለት ነው በሌላው ሰዓት ዚክር ማብዛት ይወደዳል አይደል? እዛ ዚክር ላይ ደግሞ ላ ኢላሃ ኢላላህ አላሁ አክበር ሱብሃንአላህ አልሐምዱሊላህ እነዚህ አልባቂያቱ ሷሊሓት የተባሉት አሉ። ወልባቂያቱ ሷሊሓቱ ኸይሩን ዐንደ ረቢከ ተዋበን ወኸይሩን አመላ። ይሄ ስላለ ይህንን ደግሞ ዝም ብሎ ማለት ነው። ምንም ቁጥሩ እንኳ ባይታወቅ ማለት ነው። ሺዎች ቢገባ ምንም አይደለም። ሚሊዮን ቢገባ ምንም ችግር የለም። ይሄኛው ዝም ብሎ ማለት ነው። ይሄኛው ነገር ግን ከሶላት በኋላ ጠዋትና ማታ ሶስት ሶስት ጊዜ የተባለውን ስድስት ስድስት ጊዜ አይቻልም። ሶስት ሶስት ጊዜ ነው በቃ። ይሄ እንዴት ነው የተሰጠው ማለት ነው? እንደ መድኃኒት ዶክተሩ አዘዝ አይደለም ሁለቴ ጠብ ጠብ አድርጋለህ። ሁለቴ ጠብ ጠብ የምታደርገው ሁለቴ ነው። ሁለቴ የተባልከውን አራቴ ጠብ ጠብ ብታደርገው አይሆንም፣ ራስህን ልጎዳ ትችላለህ። ልክ እንደዚህም እዚህ ዝክር ኢባዳህ ሊበላሽ ይችላል ማለት ነው። ዚክርህ ሊበላሽ ከተባልከው ውጭ እያደረግ ስለዚህ እንደዛ እንዳይሆን እየተባለችው እዚህኛው ላይ በቁጥር የተሰጠውን በቁጥር ነው አንድ ሰው መያዝ ያለበት ኸይርሽ። ለዛ ነው ከነብዩ ስንት አይነት ነገር መጣልን በዚህ ጉዳይ ላይ አራት አይነት አንዷን ጠቀስናት። አንዷን የጠቀስናት ስንት ነው? 33 33 33 ምን ነው? 33 33 ካለ ሱብሃንአላህ 33 አልሐምዱሊላህ 33 አላሁ አክበር 33 ከዛ ሙሙያው መጨረሻ መቶኛው ምን አለን እዚህ ላይ لا اله الا الله وحده لا شريك له له الملك وله الحمد وهو على كل شيء قادر ይሄ መቶኛ ሙሙያ አንድ ከአይነቶች ውስጥ ከነብዩ የተገኘው አራት አይነት አለ ከአይነቶቹ አንዱን ይኸው እንግዲህ አንዱን አየን ሁለተኛው ሱብሃንአላህ 33 ጊዜ አልহামዱሊላህ 33 ጊዜ አላሁ አክበር 34 ጊዜ ይሄም ተገኝቷል ከነብዩ እንግዲህ ምን ማድረግ ይችላል ማለት ነው በሌላ ቀን የነብዩን አለይሂ ሰላቱ ሰላም ሱና ሁሉንም ለማዳረስ በሌላ ቀን ደግሞ እችን ዛሬ ከተጠቀመባት ወይም ደግሞ በአንድ ሰላት እችኛዋን ከተጠቀመ የመጀመሪያዋን በሌላኛዋ ሰላት ደግሞ ምን ያደርጋል ማለት ነው ሰላሳ አራት ጊዜ አላሁ አክበሩን 34 አራት ጊዜ ያደርገዋል መቶኛ መሙያ ምን ሆነ ማለት ነው አላሁ አክበር ገባናላ ከዛ ኪታባችሁ ምን ይላል ወላ የቁሉ ላ ኢላሃ ኢለላህ ወህደሁ ላ ሸሪከ ለህ ለሁል ሙልኩ ወለሁል ሐምዱ ወሁወ ዐላ ኩሊ ሸይኢን ቀዲር ይሄንን ያመጣለታ ምን አይልም ላ ኢላሃ ኢለላህ ወህደሁ ላ ሸሪከ ለህ የምትለዋን ዛሬ መሙያ ያረጋትም ለምን በምን ሞልቷል እሱ አላሁ አክበር በሚለው ይሄ እንግዲህ ሁለት አይነት ተገኘ ከነብዩ ሶስተኛ ደግሞ ከነብዩ የተገኛል ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢለላህ ወአላሁ አክበር 25 መራ 25 ጊዜ ጊዜ 25 ጊዜ አራት ስንት ነው መቶ ነው በቃ 25 መራ 25 ጊዜ ደግሞ ከነብዩ የተገኛል ወይኩኑ الجميع አሁን እንግዲህ ሱብሃንአላህ ስንት ጊዜ ሊባል ማለት ነው 25 ጊዜ ይሄም ከነብዩ ተገኝቷል አንዳንድ ይሰራበታል እንዳይተው ሱናው ማለት ነው የነብዩ መንገድ ነው ይሄኛው ያኛው ምንም ያበላልጠው ወይ ሁለቱም ከነብዩ መጥቷል ስለዚህ ይሄም አንዳንዴ ሊተገበር ይገባል ማለት هامس كذي سبحان الله يا يعني. هامس كذي الحمد لله هامس كذي الله أكبر فإذا وهلا ما ترشى لا إله إلا الله سنت كذي لا تك لا إله إلا الله بتشا يهند لي ماتوا بزينة المال صوص طيب أردت أن يولد مؤينة سبحان الله أسر كذي عشر مرات الحمد لله عشر مرات أسر كذي الله أكبر عشر مرات بدمرو ስንት ሆነ? 30 ነው 30 10 10 ሱብሃንአላህ 10 አልሐምዱሊላህ 10 አላሁ አክበር 10 هذه ይሄው እንግዲህ ቸኩሎ ሲወጣ አንድ ሰው ቀደም እንዳልኳቸው እቺን ምን ያደርጋል ማለት ነው 30ዋን ይጠቀማል 10 10 ይልና ነይት ቸኩሎ ሀጃ አለበት እሱ የግድ ተቀመጣ እንለው هذه هي صفة الصلاة እቺ እንግዲህ የነቢዩ ሰለላሁ ዐለይሂ ወሰለም የሶላት አስተጋገር ነው ذكرتها على حسب ما تبين لي من السنة ذكرتها ذكريات الله على حسب بلك ما تبين لي بتقلت أن لني لك من السنة كنبي صلى الله عليه وسلم سنة بتقلت أن لني لك هو أسكن من شال والو بما قولك سبحان الله سيبقى أركان الصلاة يس الصلاة أركان الصلاة أركان تي أسرع عند أسرع عند جارنا Mm-hmm. ሰላት ሶስት ጊዜ እንደዛ ሊል እንደዛ ሳይሆን ሱብሃንአላህ አልሐምዱሊላህ አላሁ አክበር እያለ አንዷን ብቻ እንደ ሪዋያ አለ ብዙም ትዝ አላለኝም ኢንሻአላህ ነገ እናየዋለን ብዙ አልመጣልኝ አርካኑ ሰላቲ ወዋጅባቱሃ የሶላት አርካኖችና ዋጅቦቶቻቸው ይላል አርካኑ ሶላህ የሚለው ይሄ ሶላት ማዕዘኖች የሚባሉት ናቸው። ዋጅባት የሚባሉት ደግሞ ግዴታዎች ናቸው። አርካንና ዋጅባት መነጠል በጣም አስፈላጊ ነገር ነው። በአንድ ሰው ሶላት አስተጋገድ ውስጥ አርካኖቹ ምንድናቸው? ዋጅባቶቹ ምንድናቸው? እንግዲህ ከዚህ በፊት ባየ ነው ይሄ ዋጅብ ነው፣ ይሄ ሩክን ነው እያልን አይደለም የመጣ ነው። ዝም ብለን እንግዲህ ሲፈቱ ሶላትን ከመጀመሪያ እስከ መጨረሻ ያለውን ነው ያየን። ይሄ ደግሞ ምንድነው አሁን የምናይበት አርካኑና ዋጅባቱን ነጣጥሎ ይነግረናል ማለት ነው። ምናልባት እንኳ ብንረሳ ምን እንዳይሆን ማለት ነው ምናልባት እንኳን ብንረሳ በዛው ችላ እንዳንለውና ሰላታችን እንዳይጠፋ ተቁሞ መመጣት ያለበት ነገር ከሆነ እንድናመጣው ስጁድ መወረድ ያለበት ነገር ከሆነ ስጁድ እንድንወርድና እንድንከሰው ማለት ነው خير الاركان የሚባለው የሩክን ጀምዕ ነው አርካን الاول የመጀመሪያው القيام مع القدره ከችሎታ ጋር መቆም ይላል وهذا ركن في الفرض خاصة لقوله تعالى إيه ركننا في الفرض خاصة بفرض لي بتلي جملك أخص لك خاصة أه بفرض زوري عبسو ونتل الله اللو يا عبسو بتلي من لي فرض لي سنة آه. ليس آه. سنة لي بألفون ده سنة ليس ያ ሩክን አይደለም ሩክን አይደለም ሱና ላይ ለዛ ነው ሱና ሶላት ቁጭ ብሎ አንድ ሰው ቢችልም እንኳ ቆሞ መስገድ ቢችልም እንኳ ቁጭ ብሎ ቢሰግድ ችግር የለውም ባይሆን አጅሩ ግማሽ ይሆንበታል ሱና ሶላት ቁጭ ብሎ ቢሰግድ አጅሩ ግማሽ ነው አልሙሂም ምን አለ እዚህ ላይ لقوله تعالى الله تعالى حافظوا على الصلوات صلاتك لي ተጠባበቁ። ወሰላቲ ወስጣ የመካከለኛዋ ሰላትም ላይ ሰላተል ወስጣ ምንድነች? ሰላቱ ዐስር እሱ خلاف አለው ግን ሰላት ዐስር የሚለው ነው በላችሁ። وقوموا لله قانتين وقوموا قوموا لله ለአላህ قانتين ቁሙ አይደለም ይለው ይሄ وقوموا لله قانتين ዝም ያላችሁ ስትሆኑ ታዛዥ የሆናችሁ ስትሆኑ ወይም وقول النبي صلى الله عليه وسلم نبي صلى الله عليه وسلم مالتاتهم لعمران بن الحسين رضي الله عنه صل قائما قالت قم اسجد فإن لم تستطع قال قال يا عمران بن الحسين تراس አድርጎ ሲሰግድ አይተውት ነው ትራሱን ብድግ አድርገው ወረወሩትና ቁመ ስገድ አሉት فإن لم تستطع ካልቻልክ فقاعدا ቁጭ ብለህ فإن لم تستطع ካልቻልክ فعلى جنب ማንም ያስገድድህ የለም ነው አትገደድ አትጨነቅ ኸይር ስለዚህም አንድ ሰው ይኸው የሚችል ከሆነ ፈርዱ ሰላት ቆሞ ነው መስገድ ያለበት የሚችል ከሆነ የሚችል ከሆነ ማለትና የሚፈልግ ከሆነ ማለት ይለያያል። የሚፈልግ ከሆነ በምርጫው ይስራ ነው። አይደለም አሁን እየተባለ የሚችል ችሎታው አቅሙ ካለው አቅሙ ካለው ቆሞ ነው መስገድ ቆሞ መስገድ አቅም የለውም ቁጭ ብሎ ይሰግዳል። ቁጭ ብሎ መስገድ አቅም የለውም ቁጭ ብሎ የሚባለውስ እንዴት ያለ ነገር ነው ከተባለ ይህ ቁጭ ብሎ ማለት የሚባለውን ነገር በአጠቃላይ ይይዛል። ቁጭ ብሎ ወንበር ላይ ማለት ቁጭ ብሎ ነው። ወንበር ላይ አነ ያለ ወንበር ላይ መቀመጡ በድሮ ጊዜ የለም እያሉ የሚያወግዙ ሰዎች አሉ። ብዙም አይታየኝም። ለምን ወንበር ላይም ቁጭ ያለ ሰው ምን ብሏል ነው የሚባለው? ቁጭ ብሏል ነው የሚባለው። አስለን ይሄ ጁሉስ ነው እንጂ ዋና የተፈለገው ምን አይደለም መሬት ላይ ምናምን የሚል የለም ማለት ነው። እንደውም ለሰውየው የበለጠ ጡማእኒናን የሚሰጠው ነገር ነው የሚሻለው። ሰውየው አስለን አይችልም የሚባለው በምን ሚዛን ነው? አልኢማሙ አልጁወይኒ ረሂመሁላህ አይችልም ማለት በምን ሚዛን ነው አይችልም ብሎ ቁጭ በል የምንፈቅድለት በምን ሚዛን እግሩን ሲያም ነው? ጭንቅላቱን ሲያም ነው? ሆዱን ሲቆርጠው እንዴት ነው አሁን ምን ሚዛን ሊኖረን ነው አሁን በጣም አስቸጋሪ ነገር ነበር እኮ ለዛ ነው አሊማሙ ጆይኒ ረሂመሁላህ ምን አሉ ሰውየውን ተቀመጥ ብለን የምንፈቅደው መቆሙ ኹሹዑን ሲያበላሽ ነው አሉ ሱብሃንአላህ ፍቅህ አጂብ መቆሙ ኹሹዑን ሲበጠብጠው መቆሙ ምን አይደለም ማለት ነው አልቻለውም ማለት ነው ሰውየው አቅም ይኖረዋል፣ ጉልበት አለ። ነገር ግን ደግሞ ሲቆም ምን እያደረገው ነው? ኮሾ እያሳጣው ነው። በጣም የሚረብሸው ነገር አለ። የዚህ ጊዜ ምን ይሆናል ማለት ነው? ይቀመጣል ያላቸው። ይህ ትልቅ ሚዛን ነው። ብዙ ጊዜ የማይገኝ ማለት ነው። ትልቅ ጥቅም ነው ይሄ ጆይን ልክ መቼም በደንብ አይቶ አይቶ አይቶ ነው ያወጣው። فإن لم يستطع አለ فقاعدا። ቁሞ ይስገድ ካልቻለ ምን ያድርግ? ቁጭ ብሎ ይስገድ። ቁጭ ብሎ ይስገድ ማለት ብዙ ቁጭ ማለቶችን ያይስያል። የሚመቸውን አይነት አቀማመጥ ማለት ነው። የሚመቸው አቀማመጥ እግሩን ዘርግቶ ከሆነ እግሩን ዘርግቶ ሲቀመጥ የሚመቸው እንደዚህ ብሎ ከሆነ ይሄ ደግሞ ቢሆን መልካም ነው። ነብዩ ሰለላሁ ዐለይሂ የወደቁ ጊዜ ከሆነ መጓጓዣ ላይ እንደዚህ ብለው ሰግደዋል። ሙተረቢዓን የሚለው ይሄ ነው። እንደዚህ ብለው እንደዚህ ብሎ ከተመቸው እንደዚህ ይሰግዳል። ይሄ መቼ ላይ ሐለል ቅያም ላይ ነው ገባናል ልክ የቆም የሚቆምበት ጊዜ ላይ ነው የመቀመጫው ጊዜስ እግሩን መልሶ አስተካክሎ ሌሎቹ እንደሚቀመጡት ይቀመጣል ነው የቅያሙ የቅያሙ ጊዜ እግሩን እንደዚህ ያደርጋል የመሳሰለ አንድ ሰው በሚችለው ቁጭ ብሎ ይሰግዳል በሚችለው አይነት እንግዲህ ሁሉም ዑዝሩ ይለያያል እግሩ ላይ ሊሆን ይችላል አንድ ሰው ችግር ያለው እንደዛው እንደ ዑዝሩ ፈኢን ለም የስተጢዕ ፈዓላ ጀንቢን የሚለው በጎን ላይ ሆኖ ይሰግዳል። ጎኑን ወደ ቂብላ ዙሮ ይሰግዳል ማለት ነው። እሺ አሳኒ ሐዲስ ላይ እስከዚህ ነው የመጣውና በአይኑ ይስገድ የሚባል ነገር የለም ይላል እነ ሳዕዲ ረሒመሁላህ። አንዳንዶቹ ዑለሞች ደግሞ እሱ ሰውየው ልቡ ሙሉ ለሙሉ የሌለ ጊዜ ነው ሰላት የሚወድቀው እና እስከዛ ድረስ በአይኑም ቢሆን እንደዚህ መጥቀስ አለበት እያሉ እስከዛም የሚሄዱ አሉ። ዞሮ ዞሮ እህትያጠን አንድ ሰው ራሱን የሚያውቅ ከሆነ በአይኑም ቢሆን እንደዚህ በሀሳቡ እንደዚህ መስገድ እንደዚህ እስገድ ይባላል። እሱ ሱብሃንአላህ ስንት ደግሞ ጤንነቱን ይዞት ሰላቱን ትቶታል። አላሁ አክበር። አሳኒ ተክቢረቱል ኢሕራም ተክቢረቱል ኢሕራም ነው ሁለተኛው بقول النبي صلى الله عليه وسلم النبي صلى الله عليه وسلم ስላሉ ምን አሉ للمسيء في صلاته صلاة ውስጥ ላበላሸው ሰው إذا قمت إلى الصلاة ወደ ሶላት በቆምክ ጊዜ فأسبغ الوضوء ውዱእህን ሞልተህ አድርገው ውዱእን ሞልቶ ማድረግ ማለት ምን ማለት ነው ከተባለ የታዘዘበትን ቦታ ሙሉ ለሙሉ ማዳረስ መቻል እንጂማ አሁን ኢስባጉል ውዱእ ብሎ እዚህ አመጣና ይሄንን አጠበ ኢስባግ ነው በሱ ቤት ማለት ይህን ፊቱን አጠበ። ይህን ኢስባግ ሊያደርግ ነው የፈለገው። ይህን ደግሞ ኢስባግ ብሎ እዚህ አደረሰው እንደ አቡ ሁረይራ ማለት ያኛውንም ደግሞ አነሳና ቀልጥሙን እንዳለ ይህንን ሳቁን ሁላ አጠበው። ይሄኛው ይስባግ ውስጥ ነው የሚገባው እንዴት ነው ከተባለ ያሉበት ዑለማዎች አሉ። ግንማ ሐቂቃውን ስታየው ይስባግ ማለት ነው ያለ ለምን የፊት ይስባግ እንደዚህ ከሆነ መስሄቱ ጋር ሊሆን ሰውየው ስባ ብሎ ሄድ አጠበ እንደዚህ በጣም ላዳርሱ ብሎ ማለት ነው። አብስ ከሚለው ጋር አይገጭበትም እያለ ቦታ ቦታውን ይስተዋል ማለት ነው። ከዚህ አንጻር ኢስባግ ማለት የታዘዘውን በስነ ስርዓት ሞልቶ ማድረግ ነው። በቃ የታዘዘውን ይኸውን ከክርንህ ጋር እጠበው አለ ኢለል ካዕበይን ምን ምን ይላል እንደዛ ነው ኢላል ኢላል መራፊቅ የታችኛው ከቁርጭምጭሚቱ ጋር ያጥባል ኢላል ከዕበይን ይላል አይደል የዚህ ደግሞ ኢላል መራፊቅ ይላል ይህንን ኢላል መራፊቅ ሲባል ከክር ጋር ነው ከክርን ጋር አጠበ ክርኑን አስገብቶ ይሄንን ክርኑን አጠበ በቃ ስታብ አድርጓል ይባላል እንደዚህ ነው تكبيرة الإحرام من إذا قمت إلى الصلاة فأسبغ الوضوء وضوءهن مولتها درق ودا صلاة ستكم إذا قمت مالت إذا أردت أن تقوم إلى الصلاة እንጂ إذا قمت እዚህ ከቆመ በኋላ እንዴት ይመቻል ውዱ ማድረግ እዚህ መጥቶ ቆሟል إذا قمت إذا أردت أن تقوم فأسبغ الوضوء ثم استقبل القبلة ከዛ በኋላ ቂብላውን ተቀጣቅና ፈከቢረው ፈከቢር ማለት ከዛ በኋላ ተክቢር አድርግ تعقيب الثالث وسطنا قراءة الفاتحة فاتحة ما قرأت لقول النبي صلى الله عليه وسلم لا صلاة لمن لم يقرأ بفاتحة الكتاب فاتحة الكتاب أن يقرأ صلاة الله أراد تنيا والركوع لقوله تعالى يا أيها الذين آمنوا اركعوا اركعوا إها أمر مطار لم سلذي ركن الناس لم يسعي واسجدوا إلى إيه، سجود من دون لنا آه ركننا ولقول النبي صلى الله عليه وسلم للرجل الذي أصاع في صلاته ولم آه، يصليها قال يعني سجدات يعني نعم. ولم يصليها ولم يصليها يعني قال سجدات على وجه التمام بمول ملك قال سجدات صلاة ليلة بلاشو منالو ثم اركع حتى تطمئن راكعا ركوع راكع وناس كم ترقاقا ركوع الخامس الرفع من الركوع كركوع من نساتم يهم ركن لقول النبي صلى الله عليه وسلم للمسيء في صلاته صلاته سلا بلاشو من بلوتالنا ثم ارفع حتى تطمئن قائما ብለውታል السادس ስድስተኛው يوم السجود سجودنا يا أيها الذين آمنوا اركعوا واسجدوا إلى بقول النبي صلى الله عليه وسلم للمسيء في صلاته ثم اسجد حتى تطمئن ساجدا سجود አድርገ የሆነ እስከምትረጋጋ السجود አድርግ السابع الجلوس بين السجدتين በሁለቱ مع ስጁዶች መካከል መቀመጥ ይሄ ጅሉስ ምንድነው ሩክን ነው بقول الرسول عليه الصلاة والسلام للمصيف في صلاته ثم ارفع حتى تطمئن جالسا ቁጭ የሚል ሆነ እስከምትረጋጋ ተነስ ብለውታል። <clears throat> አሳሚን ስምንተኛው አስጁድ ታኒ ሁለተኛውም ስጁድ እንደ አንድ ተይዞ ማለት ነው ለብቻው ሩክን ይሆናል። ሊአነሁ ላቡደ ፊ ኩል ረክዓቲን ሚን ስጁደይኒ በየረክዓው ሁለት ስጁድ ያስፈልጋል። አንዱን ስጁድ አድርጎ ቢተወው ረክዓ አይሟላምና لقول النبي صلى الله عليه وسلم للمصيب في صلاته ثم اسجد حتى تطمئن ساجد الفلتين بعد أن ذكر قوله ثم ارفع حتى تطمئن ከእንደገና ደግመው ረሱሉ ሰለላሁ ዐለይሂ ወሰለም ثم اسجد ብለዋል ከዛ ስጁድ አድርገው التاسع ዘጠነኛው التشهد الأخير የመጨረሻው ተሸሁድ ነው لقول ابن مسعود رضي الله عنه عبد الله بن مسعود ስላለ كنا نقول في الصلاة قبل أن يفرض التشهد تشهد فرض ሳይሆን በፊት እኛ ሶላት ላይ እንል ነበር አለ قبل أن يفرض የሚለው አባባል ምን መሆኑን ያሳያል ሩክን መሆኑን ያሳያል فدل هذا على أن التشهد فرض تشهد فرض ነው ማለትን ያሳየናል። አልዓሽር አስረኛው አሰላቱ ዐለ ነቢይ ሰለላሁ ዐለይሂ ወሰለም ፊት ተሸሁድ ልአኺር ተሸሁድ ልአኺር ላይ ነቢዩ ላይ ሰላት ማውረድ ይህም እንደዚሁ هذا المشهور من مذهب الإمام أحمد አንዳንድ መዝሀቦች ላይ እዚህ ውስጥ አይገባም ብለዋል። ከሩክን አይደለም። ነገር ግን ከኢማሙ አሕመድ መሽሁር የሆነ መዝሀብ ይሄ ነው። الصلاة على النبي في التشهد الأخير ሩክን ነው ነው። الحادي عشر الترتيب بين الأركان በአርካኖች መካከል ተርቲብ መጠበቅ ይህም እንደዚሁ ሩክን ነው። ቅያም ከዛ ሩኩ ከዛ ረፍዕ من الركوع ከዛ ስጁድ ከዛ ጁሉስ ከዛ ስጁድ እያለ ነው መሄድ ያለበት فلو بدا بالسجود ስጁድ አደረገ ከዛ በኋላ ተነሳና ሩኩ አደረገ ያስኬዳል ለም تصح صلاته ጤነኛ አይሆንም ሰላቱ አይሆንም ያነው አኸለ ቢተርቲብ ተርቲቡን አልጠበቀምና ቀደም ተከተል الثاني عشر አስራ ሁለተኛው አጡመእኒነቱ ፊል አርካን አሁን በጠቀስናቸው አርካኖች ሩኩዕም ስጁዱም ጁሉሱም ላይ ሁሉም ላይ ምን ያስፈልጋል ይላል አላ ነ ጡማኒና ሐነፊዮች ሆኑ እንደሆን بعد الرفع من الركوع ترش طمأنينة حرام تبالي مثل مثلا شيخ محمد سأي شرح لك فيه طمأنينة حرام يتبالي باتون المسلو ترش الترقو حرام نو يتبالي اكل كذا كمتو ودتاش من در داروت ولو لين لذيني الله كله بك يا حنفي تبع تبالي ترش طمأنينة ياكو بعد الرفع እንደዚህ ከሩኩ ተነሳ አይደለም ከሩኩ ብድግ ካለ በኋላ እንደዚህ ብሎ ጭራሽ አታየው አንድ ቀን ብለው ማያውቁ ከዚህ ከተነሳ እንዲህ ብሎ በዚህ ነው እሱ እጃቸውን ከዚህችም አያነሷትም እንደዚህ ብሎ ብቻ አሳይተው እንደዚህ ወደ ላይ ለመቆም ፈልገናል ለው አልተሳካለንም የሚመስለው للمسيء في صلاته ثم اركع حتى تطمئن ብለዋል ለምንድን ነው እዛ የሐነፊያ መዝሀብ ላይ እዚህ ላይ ሱና ነው ስለሚል ነው ሱና ነው ይላል بعد الرفع من الركوع ያለው ላይ ጡማኒና ችግር የለውም ይላል ሱና ነው ይላል ያችን ይዘው እነሱ ያንን ያደርጋሉ ዞሮ ዞሮ በላጩ ቀውል ይኸው ነብዩ ሰለላሁ ዐለይሂ ወሰለም መክረውበታል ثم اركع حتى تطمئن ከዛ በኋላ ثم ارفع حتى تطمئن ብለዋል ግዴታ ثم اسجد حتى تطمئن ሱና ነው ሳይሆን ያሉት የሚመስለው አሉ ሸኽየው አይደል ሱና ነው ሳይሆን ሐራም ነው የተባለ ይመስላል የነሱ ስራ ሲታይ ማለት ነው ሁላቸው አንዱም የሚተገብረው ካለመኖሩ ማለት ነው ሱብሃንአላህ والطمأنينة طمأنينة أن يسكن الإنسان يسكن الإنسان عند سوم الرجاجات نوالك في الركن ركن لي حتى يرجع بس كم يملس كل فقار كل فقار يجربوا يوجبوا عطن إلى موضعه بوته ليس كم يملس قال العلماء علماء تقولون وهي السكون وإن قله تنش من قبيهن سكون أرجعتهن من مبارواه وما أننا مبارواه فمن لم يطعن في صلاته صلاة لي وما أننا إلا لو መረጋጋት የሌለው እንደው አንዴ ጣል ያረጋታል ብድግ ጣል ብድግ ያረጋታል ልክ እንደ ወፍ እንትን ሲለቅም አለ ይሄ ጥራጥሬ ሲለቅም ወይ ዶሮ ልክ እንደዛው ረሱሉ አለይሂ ሰላቱ ወሰላም የሆነ ወፍ ከነቀረት الغراب ነው ያለው ወፍ እንደዚህ በምንቃሩ የሆነ ነገር ብድግ ብድግ ብድግ እንደሚያደርገው ብድግ ብድግ የሚያደርጉ አሉ እነዚህ እንግዲህ ሶላት የላቸው ዝም ብሎ ይለፋሉ እንጂ ማለት እንደዚህ እያደረገ አሁን ብዙ ሱና የሚሰግድ ሰው አለ ብዙ ሱና ይሰግድ አንድ ሱና ቢሰግድ ይሻለዋል ጡማኒና አድርጎ ማለት ነው ወይ አስተካክሎ ደግሞ ሁሉንም ቢሰግድ ይሄማ ትልቅ ደረጃ ላይ ነው فمن لم يطمئن في صلاته ليحكم بته صلاة لي طمأنينة على درجته فلا صلاة له ولو صلى ألف مرة አንድ ሺህ ጊዜ ቢሰግድም እንኳ ሰላት የለውም ይላቸው ጡማኒና ከሌለ ሰላት የለም ወቢሃዛ ነዕሪፉ በዚህ እናውቃለን ኸጣአ ማ ኑሻሂዱሁ የምናየውን የምናየውን ነገር ስህተትነቱን እናውቃለን በዚህ እናውቃለን የምናየው ነገር ስህተትነቱን ሚን ከቲር ሚን አልሙሰሊን ከአብዛኛ ሰላት ሰጋጆች ሚን ከውኒህም ከመሆናቸው ላ የጥመኢኑና አይረጋጉም ወላ ሲየማ በተለይ ፊ ልቅያም ባዕድ ሩኩዕ ከሩኩዕ በኋላ መቆሙ ላይ የቅድም ያልነው ወልጁሉስ በይነ ሰጅደተይን እናም በሁለቱ ስጁዶች መካከል ሰጅደተይንም ላይ እንዴት ነው እንደዚህ ይመጣል እዛ በኋላ እንዲህ ብሎ ብቻ እዛው ተመልሶ ይወርድበታል ማለት فإنك تراهم أنت تأتشواله قبل أن يعتدل الإنسان قائما عند سو قد ብሎ ሳይቆም إذا هو ساجد ነካሱ ምን ሆኗል አሉ ስጁድ ወርዷል إذا هو ማለት ፉጃኢያ ነው የሚያሳየው إذا هو ساجد ነካሱ ስጁድ ወርዷል ቆሟል ስትለው አንተ አይ وقبل أن يعتدل جالسا ቁጭ ብሎ ደግሞ ሳይደላደል በፊት ኢዛ ሁወ ሳጅድ እንደዚህ መጥቶ ማለት ነው ቆመ ስትለሱ ወይ ተቀመጠ ስትለሱ ወርዷል ማለት ወደ ቦታው ተመልሶ وهذا خطأ عظيم تلك ستفعي فلو صلى الإنسان على هذا الوصف ألف صلاة عند شي صلاة بذين بسجد لم تقبل منه فستك بين فيه لأن النبي صلى الله عليه وسلم قال للرجل النبي صلى الله عليه وسلم لسوي بلو تعلم الذي كان يخل بالطمأنينة طمأنينة من يارقين نبرو كفتتي فترة طمأنينة شقرين نبرو بسن سوي رسول صلى الله عليه وسلم بلو تعلم فجاء مدى فسلم على النبي صلى الله عليه وسلم ወደ ነቢ ሰለላሁ ዐለይሂ ወሰለም መጥቶ ሰላም አላቸው ቃለ ለሁ ነቢ ሰለላሁ ዐለይሂ ወሰለም እርጅዕ ፈሰሊ ፈኢነከ ለም ቱሰሊ አንተ አልሰገድክም ስገድ አሉት وهذا يدل يهتكم على أن من صلى صلاة أخل فيها بشيء من أركانها عند صلاة يسجد كأركان وتوى عندنا أقوال أو واجباتها ويمكن واجبات وتوى على وجه أعم تقلل بالي ملكو عند سو كسجد فإنه لا صلاة له صلاة له بل ولو كان جاهلا في مسألة الأركان بل ولو كان بهن من قيل سبحان الله ولو كان جاهلا ما كان قابيهن في مسألة الأركان بأركان وش مسألة يما كان قام بيهن إن يلتقن الزمن بهن فإنه لا صلاة له صلاة اللوم መማር ነበረበት። ሰላቱን መቼም ተምሮ ነው አይደለም የጀመረው። ሰላቱን መስገድ እንዳለበት ተገንዝቦ እስከሆነ ድረስ የጀመረው ሰላቱንም እንዴት መስገድ እንዳለበት መማር አለበት እንጂ ዝም ብሎ እንደዚህ ሊጫወትበት አይገባም። ለዚህ ነው ዑዝር አልሰጡም ከሳህቦቹም ውስጥ የሆነ ነብዩ እኮ ዑዝር አልሰጡም። ምንድን ያሉት አልሰገድክም ፈኢነከ ለም ቱሰሊ ያሉት። እስካሁን የነበረው ሰላት ምን አይደለም ነው ሰላት አድርጉ እዛ ነው ሁዘይፋ ይመስለኛል ወላሁ አለም ከሰሐቦች ውስጥም እንደዚሁ መጥቶ አንዱ እንደዚህ ሲሰግዳይቶት ምን ብሎታል ስንት አመት ነው የሰገድከዋል 60 አመት አልሰገድክም 60 አመት አለ አልሰገድክም 60 አመት አልሰገድክም ለሰላት ሲቀልብ ነው የቆየው ماشي الرابع عشر አስራ አራተኛው ነጥብ አተስሊም አሰላሙ አለይኩም ወራህመቱላህ ምትለዋል። ይሄ እንግዲህ ምንድነው ዋናው ችግሩ አሁን የዚህ ሁላ ምንጭ ምንድነው? የዚህ አሁን የሰላቱን መበላሸት የምኑ ምንጭ ምንጩ ከዕልም ቦታ መራቅ ነው እንጂ አሁን አቡበክር እንደዚህ አድርገዋል ተባለ፣ ዑመር እንደዚህ አድርገዋል ተባለ፣ ስለራቀ ነው ሰውየው ይህንን ያላወቀው ማለት ነው። ዞሮ ዞሮ የእሱ አለማወቅ እንኳን ይኸው ጠቀመው። ይኸው ከነብዩ ጋር ሐዲስም ተዘግቦ እስከ ዛሬ ሙቲ ፊ ሶላቲሂ እየተባለ ይወራለታል። አሁን የኛው ግን ምን ይባላል? የኛው የኛው እኮ ጭራሽ የባሰ ነው የሚሆን እና ትልቅ ጥፋት ነው። መማር ነው ያለበት አንተ والصحيح أن التسليمتين أن التسليمتين ሁለቱ አሰላሙ አለይኩም ወራህመቱላህ የሚባለው ሰሒሁ ምንድነው? እንግዲህ ቀውል አለና ነው ኪልታሁማ ሁለቱም አሉ ሁለቱም ሩክኑን عند አዎ አንዳንዶቹ እንደውም ኢጅማ አምጥተው ነበረ አንዷ ነች ይለው ሌላው ጣር ላይ ነገር وانه لا يجوز ሳቸው ሁለቱም አሉ ሁለቱም ሩክኑ ነው السلام عليكم ورحمه الله السلام عليكم ورحمه الله يميله وانه لا يجوز اسوا يبقى ان يخل بواحده منهما عندهم ليقعد لا في الفرض ይሄ ግን ዞሮ ዞሮ አሁን ተስሊሙ ላይ ነው አይደለም ተስሊሙ ላይ ነው መዞሩ ላይ አይደለም ተስሊሙ ላይ እነሱ ኢጅማዕ የዘገቡት እዛ መዞሩ ላይ ነው أن التسليمتين كلتاهما ركن وأنه لا يجوز أن يخل بواحدة منهما አንድ ሷንም ምን ሊያደርጋት አይገባም ነው ክፍተት ሊፈጥርባት ላ ፊል ፈርድ ወላ ፊል ነፍል ሊተዋት ማለት ነው ፈርድም ላይ ነፍልም ላይ አሰላሙ አለይኩም ወራህመቱላህ አሰላሙ አለይኩም ወራህመቱላህ ሁለቱንም ነው ማምጣት ያለበት هذا وصلى الله وسلم وبارك على نبينا محمد وعلى آله وصحبه أجمعين